አላችሁ ጥሩ ጥራሽም ነው እርጥብ ነው አለ እንዳለ ሰላም መስጊድ ያመጣሁ ካዲም የለም እንደምሮ የድሮ መሻይኮቹ ካዲም አላቸው። ሰለፊም አሁን ካድምነትን ያሳጣል እንዴ? የትን እንዳ ካዲም ላይ ሰማነ ነው ነው ሱብሃንአላህ يا هم دراسة لا تكون مزدان إيه؟ بلاش رحمه الله تعالى طيب اللهم ذكرنا منه ونسينا وعلمنا ما جهلنا ولا حول ولا قوة إلا بالله العلي العظيم ما هي تجديد أبو دور ها طيب الشم فانظر انشم فانظر رحمك الله فانظر تملك هلال بأين الرحمة أيوة በጥሩ እዝነት ማለት እኮ ነው በጥሩ አይን ተመልከት በጥሩ አዛኝ አይን ተመልከት أيوة ولا ت- ولا تنظر لها بعين البغض በመጥፎ አመለካከት እንዳትያት ማለት ነው እኔ የምልም ማለት እኮ ነው እኔ የምልም كل من سمعت كلامه فانظر رحمك الله كل من سمعت كلامه ማንኛውም የእሱ ንግግር የሰማሁን ደግሞ من أهل ተመልከት ይላል زمانك በተለይም በአንተ ዘመን ያሉ ሰዎች ኻሰተን ኻሰተን በተለይም በአንተ ዘመን ያሉትን ሰዎች ተመልከታቸው እስቲ በጥሩ እይታ ሚዛን ላይ አድርጋቸው ፈላ ተዕጀለን ولا تعجلن እንዳትቸኩልባቸው ልክ ሰውየው ሲናገር ዛሬ ሐዋሳ ውስጥ ደግሞ አንድ ኢማም ተናግሯል ብለህ የሆነ ቢድዓ ነው ተናገረ ቸኩለህ እንዳትናገር በመጀመሪያው ضعها في الميزان እሺ ولا تدخلن في ولا شيء منه تدخلن في የእሱን شيء አነጋገር ደግሞ በማንኛው ውስጥ አታስገባ طيب من መቼ እስከ መቼ حتى تسأل حتى وتنظر. تسأل الرجل المتكلم ተናጋሪን ሰውየው እስከምታይ ድረስ وتنظر አይወ እስከምታይ ድረስ እስከምትገመግም ማለት እኮ ነው ዝም ብለህ አንድ በሙጀረድ ነው ተከለመ كلمة واحدة አንዱ እሱ በተናገረው ደግሞ ሩጤ ደግሞ ማውጣት የለብህም لابد كلمه على النص ላይ ሚዛን ላይ ማስቀመጥ አለብህ ማለት እኮ ነው وعليكم السلام ورحمة الله አልተከለመ ፊህ አህድ ሚን አስሃቢ ዋድ ነው ወተንዙራ መገምገም አለብህ ማለት ብቻ አይደለም ዝም ብሎ እሱ አንዱ በተተነገረው የሆነ ሀሳብ ማስጣት አለብህ طيب صاحب مش صاحب الشمس ابو فاطمه يا ابو فاطمه ወንድም ወይም ደግሞ አላህ አድርግና ሱሪ ታጥቃ ወይም ካደረገች ወንድ ጋር እየቆመ ነው ከሴቷ ጋር ሱሪ የምታደርግ ሴት ጋር ይቆማል። እኔና ሸምሱ አላየንም። ሌሎቹ አይቶ የሸምሱ ወንድም ሙናፊቅ ሆናል ዛሬ እንደውም ዚና ለማሰራት ደግሞ እንደዚህ ላከላ እማ ደግሞ እኛ ስለማናውቀው እህቱን አውና አላህ ኢያዘን ብላ ከፍራለች። ረሂም ነው ከሱ ጋር ከሷ ጋር ማቆም ይችላል። አው መንገድ ጠፍቶባት እያሳያት ነው ወይ ደግሞ ዳዓ እያረገበት ነው ና ዳዓ እያረጋት ነው አይ አይ ተይ ይህንን ነገር መጥፎ እኮ ነው ዝም ብሎ ዝሙት ሊሰራ እኮ ነው ከሸራሚጥ ጋር ቆሟል እንደዚህ ማለት ጥሩ አይደለም ዘን ፈላ ተዓጀለና መቸኮል አያስፈልግም ማለት እኮ ነው ሀል ተከለመ ፊህ አህዱን ይህ ሰውየው ቅድም በተናገረው ነገር ላይ ሰው ተእይሽን ዑለማዎቹ ተናግሯል እንዴ ምን አስሐብ ረሱል ነብዩ ሰለላሁ ዐለይሂ ወሰለም የነቢዩ ሰሃቦቻቸው በዚህ ሙሽክላ እሱ በተናገረ ነገር ላይ ተናግሯል ወይ ይህ ሰውየው መስጊድ ተነስቶ የቆመው ተነስቶ የቆመ የተናገረው ወይ በመሰረጃ ነው ተናገረው ከሰሃቦች ወስደው واضح ነው يا اخوان واضح ነው ما في واضح زي القبه نعم هل تكلم فيه በዚህች ሙሽኪላ ላይ በዚህ ችግር ወይም በዚህ ንግግር ላይ ሰሃቦቹ ተናግሯል ወይ? የሰሃቦቹን ማስረጃ አለ ወይ? አልገባችሁም? ገብቶናልና ወድሑ ቢከሊመትኩም ያልገባችሁ እንደሆነ ያው ነግራችኋል። ኢንሻ ንወድሕ ለኩም ያ ኢኽዋን ጠይብ እሺ አው አሐዱን ምን ዑለማ ወይም ደግሞ ሰሃቦቹ ቀርቶ ደግሞ አተር አለ ወይ ከዑለማዎቹ ነቀል አለ ወይ? ቅድም የሆነ ቃላቱን ደግሞ እዛ ጋር ተናግሯል። በዚህ ንግግር ላይ መስረጃ አለ ወይ? ሰውየው ከሰሃቦች ከሰሃቦቻቸው መስረጃ አለ ወይ? ወይ ደግሞ ከዑለማዎቹ ነቅል አለ ወይ? ዋዝህ ነው ያህ ዝም ብሎ ተናገረው። ዋዝህ ነው። طيب يا شيخ فإن أصبت فيه أثرا طيب أيوة تمسك به نعم ሰውየው በተናገረ ላይ አተር ካገኘው ነስ ካገኘው ፈኢን አሰብተ ፈኢን ወጀድተ ማለት እኮ ነው እዛ ላይ ካ- ያገኘ እንደሆነው እ فيه أثرا ፊህ በሰውየው በተናገረ ላይ የሆነ አተር መስረጃ ያገኘው እንደሆነ فتم- عنه فتمسك به አንሁም በለው عنه عن الصحابة والعلماء ካገኘው ፈተመሰክ ቢ በደንብ ያዝ ያዝ አድርግ ማለት እኮ ነው ገባ እንዴ ወላ ቱጃዊዙ ሊሸይን ወደ ሌላ ታ እንዳታልፍ ወደ ሌላ ታልፍ በቃ ሰውየው ለካ የተናገረው በመስረጃ ነው በልና ቀጥ በል እዛ ላይ ወላ ቱጃዊዙ ሊሸይን ወደ ሌላ ታልፈው ولا تخطر واضح نزل عليه يا إخوان؟ شيئاً. آه. አልገባችሁም እዚህ ላይ ወላ ቱጃዊዙሁ የእሱን አነጋገር ወደ ሌላ ታሳልፍ በቃ መስረጃ ያለው ፈተመሰክ ብህ ያዝ خلاص واضح يا اخي ما في واضح طيب ولا تختر عليه ولا شيئا تخطر عليه ሌላ شيئاً. ተበይ የእሱን አነጋገር መስረጃው ካለው ሌላ ነገር ምን አመረጠ እንዳትመርጥ ሌላ ነገር فتسقط في ፊናሪ የሰውየው ነቅል ደግሞ ትክክለኛ መስረጃ መናገሩ ነቅል እያረገው ማያትህ እያየው ደግሞ ወሌላ አታልፍ خلاص ይሄ ነው ፈተስቁጠ ፊናሪ ፈተስቁጠ ፊ الضلاله ጥመት ውስጥ ትገ- ትገባና ጀሃነም ውስጥ ያዝ- ይከተሃል ፊናር የምለው ፊ الضلال ነው ይሄ ፊ الضلال ነው ፊ الضلال ነው እኛ ነገሩ በተናገረው ጀሃነም ውስጥ ገባል ነው ዘላል ውስጥ ገባ ማለት እኮ ነው ቢድኹልህ ጀሃነም አይዋ ዘላል ጥመት ውስጥ በገባ- በገባ ቁጥር خلاص جاء الى النار ما تكون عياذا بالله واضح يا اخوان እዚህ ላይ ከዚህ ዘንድ من قول امام البربهاري رحمه الله رحمه واسعه የምናገኘው ምንድነው በመጀመሪያው ተነስተህ ዝም ብለህ ቅሳን አታውራ ይ ዝም ብለህ ቅሳ ማለት እኮ ነው እከለ አይዋ እከለ እንደዚህ ብሏል ምናምን እንደዚህ الى اخر سبعون ألف ملك أيوة من إنه يقول تقول جماعة تبليغ عليهم ما يستحقون من الله الله ويم هداية يستعجوا هداية لنسوا ما يمتشوا كنا الله يطعماتوا واضح ነው ምን ይላሉ አ ወንድሙን የዘየረው ምን እ زواج عليكم من أين أثر است- أثر نسأل نسأل واحد تبليغي ليس تبليغيا وتبليغي አይደለም እሱ ይህ ስም በእነሱ መሰየም የለበትም ተብሊግ ማለት የሚያዳር ያው ከነቢዩ ዋጅቡን የተወጣ ማለት እኮ ነው ሀውላይ ለይሱ ከዛልክ ዝም ብሎ በእንትና እኮ ነው ሐ- ሐቂቃ ያልሆኑ ነው የጠረናቸው እንጂ هل أثر عندك يا أخي عندك أثر سبعون ألف ملك مثله هل عندك أثر አን ሰለፍ ሳሌህ ከሌሉ ለምን ትናገራለህ? ጃህል ላይ ማመር አለብህ። ሁለት ወንድማሞች ተገናኝተው የሚጨባበጡ ጊዜ ወንጀላቸው ይራገፍላቸዋል። ምን አይ ሐዲስን ነሱሱ ነው አሁን አልሐምዱሊላህ ቀርቻለሁ። ወላ ስኖት ደይለም የትኛ ነው እስቲ በየትኛ ሙስሊም ኢማም አህመድ ነው? ሐሻው ከላ ኢማም አህመድ እንደዚህ ነገር ከማውራት ከምዘግብ ጠይብ እሺ فتسقط في الضلالة واضح نو طيب إذا النفس كاغنيو لنا أغن دات ما تكون نفسون كاغنيو يشيكاتين إشالال ولو يا ورلن شيكاتين إشالال تقري يا ورلن إشالال رمو إلى آخر لا عصبية البغيضة يتدلون مشاكوك من تارقا له خلاص فإذا خالف شيكك نصك شيكه دمو مسرجاهم كخلفه تعال شيكو نرزاهم نصهم بنام بيازنتك 嗯。Mm. حتى لو كان سلفيا لو كان سلفيا أي ملتزما به طيب الله لا تستعجل فيما تسمع الشرح ما براري لا تستعجل إيه شكل صالح فوزان طول طيب، الله عمره وأنجب له أولاد إيش أولاد إيش يلا إيش لا تستعجل فيما أندا تكل لمو فيما تسمع كمسم بمسهم أنا قال لا لا تكل خصوصا عند بتلايم دمو في آخر الزمان وسطنا علنو በተለይም አክረ ዘመን ውስጥ ነው ያለው ያለኑ እኛ አክረ ዘማን ውስጥ ነው እንዳቸኩል ደግሞ መቸኮል አያስፈልግም ወላሂ ወቀድ ቀርአ ሙሐመድ የሚለው ሄይ ዋድህ ነው ሙሐመድ ቀራ ይሄንን ቀርቶ ነበረ የእናንተ ጋር የገባው ሳሉህ መስረጃ በዚህ ላይ መስረጃ አለው አይ እኔ ስለዚህ አላውቅም ለምን ትከተላለህ ሙህዲን ጠይቆ ነበረ አላህ ይፍታው ታስሯል ሙህዲን 응? 응, 알타갔다. 알타갔다. ሱቅ እሱ አለ እሱ አዲስ አበባ ነው የታሰረው። ሞላ አላውቅም። ይህ በሲም ካርድ የሚባል በዛ ዙሪያ ይመስለኛል። ወላሁ አለም። ልጁ ጥሩ ነው ማሻአላ፣ በመናጅ ላይ ማሻአላ طيب والله طيب يعني ايش خصوصا عند እንደ እኮ ቀርቷል ማስረጃውን ስጠይቁ እኔ አልቀራም ይላል ይህንን ነገር ተው ሲባል ደግሞ አይተውም ነፍሰ ጀማዓ ተብሊግ እኮ ነው ከአነ ሸይኩም ይሄ ሀዳዲዎቹ ማለት ሀዳድ ሀዳድዩን ከመንሀጅ ያለ ከኩቱብ ኢማም ጣሃዊ ያባራሉ እንዳቀሩ ይላሉ ወለቀድ ረአይቱ እኛ እኔ ጋር የሆነ ክታብ አለው እንዳቀሩ ይላል ያጣምማቸዋል ያ ኪ የጣህዊ ኢማም ጣህዊ ያጣምማል አቂራው طيب እነሱ ይላሉ ቱቅያ የሚባል እንደ ሺዓ ሺዓዎቹ ደግሞ አሁን ሺዓ ያልሆኑን ካገኛችሁ አይዋ ኢማን አሳዩት ይላል ኢማን ደግሞ ኢማን ተዛህሩ ቢልኢማን በጥሩ አለባበስ ዋضح ነው እነሱም ይላሉ ዓሊም ካገኛችሁ እኔ አላውቅም በሉ አላውቅም ከሱ ጋር አትከራከሩ ገደር ውስጥ ገባ ይጥላቸዋል ይላሉ ያ ኢዛ ኩንተ ጠይብ <laughs> እንደዛ ከሆነ ሙቀልድ ነህ እንደዛ ከሆነ ሙቀልድ ነህ አንተማ በሌላ ሰው ትስስር አድርጋል ገደል ገብታል ማለት እኮ ነው አይ አላውቅም በዚህ ውስጥ አልገባም ለካዛ ليس الدين ياتي بشريط يا اخوان በካሴትና ዝም ብሎ በአዕማ ይሄ በአማርኛ ተጽፎ ዝም ብሎ እንዳንድ ሙብተዲአ በዚህ አይደለም ዲን በዚህ አልተስፋፋም በተለይ ነጃሺ ክፍል ደም ዝም ብሎ الأوراق الضالة المتون بزالم يا أخي الدين جاء بسنة صريحة ما تكلن يوان تكون سبحان الله ولكنه لم يشاء الله له الهداية سو سلسقر يعلم يا أخي مزيس لم يتعلم أيوة انظر التزامه بالكتاب تككلن يوم رأي يراسن نمو سميت من يعبد ليس ደግሞ ወሰን ጣዖት ታቦትና ታቦትና ሐውልት የሚያመልከው ሰው ደግሞ ሙሽሪክ ብቻ አይባልም የራሱን ራእይ ብቻ እንትና ሐዋውን የሚከተል هو عابد ነው እንደዛው عياذا بالله طيب وكثرة من يتكلم وكثرة من يتكلم ويفتي ويفتي ታያለ በተለይም አክረ ዘማን ውስጥ ደግሞ ብዙ የሚናገር ሰው ታያለ ወይፍቲ ፈቷን የሚያደርግ وهو ليس أهلا له بلو زلاي وهو ليس أهلا له لفتوى بالتبللم طيب لال إذا رأيت يدا عضوا من عضو المرأة فكنوا عون في وسط انقباكم يوني عنقو ከሴቶች ተጥሎ ሴቶች ማለት እኮ ነው የተቆረጠ የሆነ እጅ إذا رأيت في الطريق አንተ ውዱ ያደርጋል ሄይ የእጁ ደግሞ ከምንድን ነው የተቆረጠ? የሴቶች ነው። አሁን በምን ያወቀው? ቀለበት ምናምን አለበት። ታነሳለህ፣ እንዴት ታረጋለህ? ካነሳው ደግሞ ውዱእ እንዴት ይሆናል? ሀል المرأة ሴቶቹ ደግሞ በህይወታቸው እያሉ ነው ውዱእ ውዱን የሚያጠፉት ወይ ከሞቱ በኋላ ነው? እጃቸው ወይ ሀየ እሷ ግን በህይወት አለች፣ እጇ ግን ተቆርጧል። እፍርድ ለምሳሌ ምሳሌ አይዋ እዚህ ላይ ምን ሐራም ነው ይላል ሐራም ነው ተነስተው ማን <laughs> ለዚህ ራቅ ያገኝ ነው طيب ውዱእ ደግሞ ይሆናም የሴቶች እጅ ማንሳት ከውጭ ሐራም ነው ይላል ወይም ደግሞ ውዱእ ይጠፋ ያል ዩፍቲ ያን እዚህ ላይ ላቡዳ ፉቃሃዎችን ያሉትን ነገር መከተል አለበት ዋضح ነው አይዋ ዝም ብሎ ፈትዋ ማድረግ አለም طيب የአንበሳ ደግሞ ይሄ ጎር ምንድን ነው? ልጫ ምንድን ነው? ልጣጭ ነው ነው ይሄ ምለ ላጩ ላጩ ነጅስ ነው ይላል። ቂያሰን አላል ከልቢ ዋደ ነው ፈቷ ሎሚ አሁን እንትሽታላትን እንዴ ሙህሪሙ አሁን እንትና ምንድን ነው ይሄ ሙህሪም ያደረገው ኢህራም የለበሰው ሰው ሎሚ እንደዚህ ከነካ ከላስ ኢህራሙ ተብላሽቷ ይላል። ለምን ጢብ የሚባል የለም እንዴ? ይሄ ጢብ ሽቶ ምናምን ሽታም ስላላት ይላል። ከየት ነው ምን ነው ያ አኺ ሙፍቲ ነው ይሄ እም በየ ላ አዑዙ ቢላህ ነው حاشا وكلا أن يكون مفتي عندهم فحق له أن يجلس أمام الشيوخ ሼኮቹን ፊት ለፊት ደግሞ ቁጭ ብሎ ኢልም ማማር አለበት በሐቁ ደግሞ በሱ ላይ በአሁኑ ሰዓት ይሄ እኮ ነው የአዲስ አበባ መሻይኮች እንደዛ እኮ ነው እም الذين يفسدون في الأرض ولا يصلحون ምድሩን የሚያበላሹት ደገ አይዋ መልካም ነገር ሰርቶ የማያውቁ ይቅርታ ያድርጉኝ በተለይ አማርኛ ተናገሮች ማለት እዛ አሉ ኦሮሞቹም እንደዛ እኮ ነው እዛ አሉት አንዱ አጣመም አለ አብዱልቃድር የሚባል አለው አንዱ አላህ አንስቷል ራሞ የሚባል ሁሴን ራሞ የሚባል ጁሃላዎቹን እዛ ፍቂ ስለሚያውቁ እኮ ነው احكم بالكتاب والسنه ፍቂ አይደለም طيب ይሄ ነው ወየንተስብ ልልዕልም በለው ለዕልም ይቆማል እኔ የዕልም ባልተቤት ነው ያለ ለዕልም ይቆማል ወየቁሙ በለው እዛ ላይ ወልቀውል ለንግግርም እኛ ነን ባልተቤት እኛ እያልን ነው የምትናገረው እናንተ ጠይብ ወኹሱሰን በተለይም በአሁን ሰዓት ለማ ሂነ በለው ለማ የምለው ሂነ በተለይም ጊዜ ለማ የበረታ ጊዜ ነው ምን ነው ወሳኢሉ ልዕላም ይሄ ማስ ሚዲያ በበዛው ጊዜ ነው ይሄ መገናኛ በበዛው ጊዜ እኮ ነው በበረታ ጊዜ ነው ሹፍ ያኛ በወረቀት ላይ የሆነ ነገር ያወጣል ያኛ ደግሞ በሬዲዮ ያኛው በዲሽ በተለያዩ እንደውም አሊ ሆኖ እንትና እንظر አን በአቅረብ ወቅት <laughs> አፍሪካ ቲቪ ተመልከቱ እስቲ የዝም ብሎ ቅርታሉ እናንተም አሁን እንደናንተ አሁን ገና በምርቃት ላይ <laughs> ያሉት ተነስቶ ፈቷ አደርጋል والله فانا رايت يا اخي اجهل የሆኑት እኔ ዘመን እ ለማ والله አልገባህ እም እም እሺ በሉ طيب وصار كل يحدو ወኩል ወሳራ ሆነ ማለት እኮ ነው ሁሉን ያህዱ በለው ሁሉም ይጨበጭባል እም ደናሱ የሰፍቁ በለው የሰፍቁ ይጨበጭባል እኔ ባልተቤት ነኝ ዒልም ባልተቤት ነኝ እኛ ጋር ምናምን እንዴ ተምኪን ከምጠይቀው እኔ እኛ ነን ባልተቤት ይላል وهو ما عنده ورقة من العلم طيب ويتكلم باسم العلم بلو باسم العلم بعلم اسم ይናገራል والدين باسم واسم الدين አይዋ በዲንና እኛ ስለ ዲን እናውቃለን ስለ ሸሪዓ ሁክሙ እናውቃለን ስለ ዕልሙ እኛ ጋር እኛ ጋር ነው ይላል ያዘን ቢላህ ማ ተጅዱ እንደሁ እንደዚህ طيب. ሆኖ አሁን ቲቪ አፍሪካ ላይ እንደዚህ ወጣቶች ተማሪዎች እየተጠየቁ ነው ወላሂ ፈትዋ የሚሰጡት። አን ረአይቱ ስሙ የዛሬ ስንት ከስምንት ወር በፊት ነው አካባቢ አይቻለሁ። ወላህ ከዛቢን ሐቂቀተን ጁሃላዎች ናቸው። እንደ ዝም ብሎ አማርኛ ስለማያውቁ ነው ስለኝ እንደዛ ያደረጉ ፋና ራያ የሚባል በሱ ላይ ረድ ጽፋለሁ እና ያው ኦሮሞዎች ዘንድ አለው በላ ነው። ለዛ ነው የተነሳው። ሙታስቦች ስለሆኑ ኦሮሞዎች ለዛ ነው የተነሳው የተነሱ በዛን ሰዓት ረድ ጽፈ ነበርኩ። አንድ ጊዜ በቲቪ አብረካ ታይተው شعرم دمو بشير دمو بزو ما اسلم يتشال من من دال ما اسلمنا لال بزيلا رد استفو مشايخو كتنستو او او قالوا والله قلت بشير يتنيا ديني متى بشير عندهم بشير صوفيا نه يقول امام الطرطوشي رحمه الله بشير سو يطفال انجي بسمنا وسط ايغام يلال يا جاهل علمني والله امام اكبر عالم كونه فقيه من الحنابله ወላሂ በሽዕር እንደዚህ እኮ ነው ለአለ ሙምኪን አው ሱፊያ ደውር አላት አንዳንድ ጊዜ ሱፊያ አሁን በዝ- በመዛ- በበዛበት ጊዜ ለም ወይም ደረጃ አላቸው በዛን ሰዓት ሊጠሩ ይችላሉ አማ ሽዕር ምንድን አለው ግጥም አሁን እዛ ውስጥ እንደዛ ያ አኪ ተነስቶ እንደዚህ ይሄ ሐራም ነው ይሄ ያላለ وهو لم يقرأ بلوغ المرام القرام استي أكي والله استي እም? ዝም ብሎ ጋዜጣን ስላነበቡ ነው እንደ ዝም ብሎ ይሄ መጋዘን እና የምትሉት መጀላት وتكلموا ቢስሚ العلم ወቢስሚ ዲን ማለት ናም አማማውን ባደርጎ በኋላስ ይሄ ደግሞ እንደ ሻዕር እስላም ይመስላል ጥም አለው خلاص ማሻአላ እንዴት እናገራል ትላለች ባላቤቴ ጃሂል ነው ይሄ ለምን እንደዛ ለምን ደዛ ይላሉት ምን ያውቃል አንቺማ አታውቅም አንቺም እንደሱ ጃሂል እንዳይነሽ ሀታ አህሉ ደላል በለው። እንደውም ይሄንን ቀርቶ እነዚህም ተዋቸው፣ በዕልምና በዲን ስም የምናገሩ እነሱ ተዋቸው፣ ተዋቸው እነሱ ይላሉ። እነሱ ተዎችና ሀታ እንደውም አህሉ ደላል የጥመት ባልተቤትና ወይም የፍርቃን ተናዳላ የሆኑት ቢስምዲን ይናገራሉ። አልሙንሐሪፈቲ የተመለሰች ወይም የተጠፋች ማለት አልሙንሰሪፈቲ ሙንሐሪፈ ማለት የተጠመመች ሹፍ ተጠማ ደግሞ ከመንጋት ዘንበላለች ማለት እኮ ነው። ሙንሐሪፋ የተመለሰች ሐቁን እያየች የተመለሰች ሙንሐሪፋ ሳሩ ሁሉም ደግሞ ሆኑ የተከለሙነ ብስምዲን الآن አሁን ዋቁ ላን ፊ ዘማንና በተለይም በኢትዮጵያ ውስጥ አሉ ሌላ ሀገርማ መቼም የመን አሁን ጅቡቲ ውስጥ አሁን ትልቅ መርከዝ አላቸው ጀማዓ ተብሊግ الدولة هي حكومة إخوانية مم. صوفية كالكم خلاص لا فرق جيبوتي أهل السنة أنا ما رأيت هجالو ما رأيته ኬንያም ሂጃለሁ أنا ረአይቱ አህለ ሱና እኔ እንጃ ዝም ብሎ እነዚህ ሶማሌዎች አግለቡሁም من ኢኽዋንይን ሶማሌ የሚባል አብዛኛው ዕልምን ቢያውቁ من الإخوانيين ሰው ايوه حتى الذين يعيشون في جلجلة طيب واما في اليمن اهل السنه قالوا سبحان الله ليس في دماج ولا في الحديده حتى في صنعاء ما شاء الله بتأم تنكروا تشالو كسعودية مبلطم والله في اليمن هم بشيء أي تبلاشون نجي بالحوثيين بالنسوا أي تبلاشون نجي أنقذهم الله الله نسأو تاشو والله كان نسوج من براثين الكفر والله وأما في دبي عنده لتورنا كنت قال كنت ما ت... أهل السنة قالوا الشيخ الألباني درسوا تشالو ما شاء الله بتلايم في أم العين ኡም አልቀዩም የምትባል እኔ ጀማውን ዘይሬ ነበርኩ ማሻአላ እማ ፊ ስዑድያ እንደውም አሉ በይፋም ደግሞ ቢድዓውን አያስቀሩም እንጂ አይናገሩም እንጂ ኢኳኖቹን የሚደግፉ አሉ መላይን ናቸው መላይን ናቸው ስዑድያ <laughs> ውስጥ ከዛ አሁን ተመርቀናል ከዛን የመጠነው ምን አልጃም እስላሚያ ምናምን ብሎ ይናገር አሁን የሚገርመኝ ይሄ ነው ጃሚያ እስላሚያ ከዛ ፈጣን ደግሞ ሰለፊ ማለት ነው ሰለፊ ማለት ነው እንዴ ላ ላ ያለም አልጃሚያ የምታስተምረው ክታብ አለ ናም መንሃጅ ነው የምታስተምረው እሱ ግን ደግሞ ሌላ ፍክራ ያነባል አይዋ አይፈቀድለትም እሱ ደግሞ ከሌላ ጀማዎች ከተለያዩ ሀገር ከመስር ከተለያዩ መጡ አሉት ይህንን ፍክራ ይዟል አያወጣም ደግሞ ካወጣው ደግሞ እቃማን አበላሽቶ ወደዚህ እኮ ነው የሚወረውሩት ልክ እሱ ወደዚህ ሲመጣ እኮ ነው ይሄ ከልጃሚያ እስላሚያ መጥቻለሁ ብሎ የራሱን ፍክራ እዚህ እኮ ነው የዑስ እንደ ምንድነው ይሄ እንደ እንቁላል የምትፈልፍለው እንደ ዶሮ እንደዛ አደርጋል በቃ ሲመጣው እዚህ طيب اسم الدين حتى أهل الضلال والفرق الضالة المنحرفة زنبلالو صاروا كلهم يتكلمون صاروا كلهم ملو زلاي كلهم يتكلمون باسم الدين الآن بتليم في الفضائيات بإيه طابيا راديو بتلايو إيه بميديا بلو بميديا بلو ميديا نعم بمس ماس ميديا نو بميديا نو بس ميديا نو ይቻላል ማስ ሚዲያ ሚዲያ فالخطر አደጋው عظيم جدا فالخطر عظيم አደጋው በጣም ከባድ ነው እነዚህ ዝም ብሎ ባልተቤት የሆኑት ዝም ብሎ ስለ ዒልም ሲናገሩ ስለ ዲን ሲናገሩ አደጋው በጣም ከባድ ነው طيب እስቲ አሁን ደውሎ እስቲ ላይ ሁክሙን ስጠይቁ በአፍሪካ ቲቪ ከኔ በላይ ነው የምታውቁት። እስቲ ከተለያዩ በተለይም አማርኛ ግል ሳዑዲያ፣ ሱዳን ከተለያዩ ይደውላሉ። ለአለ አህመድ ዲን ሼክ ሙሐመድ ሐሚድ ዲን ጥሩ ነው፣ ግን ኢኽዋኒ ሆነው እንጂ በጣም ጥሩ ነው። ሰውዬው ዕልም ያውቃል፣ አይነካም። አረሱን ሰውዬው ፍክራው የኢኽዋኒ ነው። እኔ ያውቃለሁ። ሰውዬው ዓለም ነው። እንዶ ነቅስሙሁ ሰው ማስባት ጥሩ አይደለም። ዓለም ነው نعترف له። እንታወቃለን نعم። حتى علم العروض ይችላል ፈድለን ፈራይድ አባ ኮራ ሰፈር ነው የሚያስተምረው አዲስ አበባ እንታውቁ ከሆነ እኔ ያውቃለሁ ሱነኑን ያስተምራል نعم። لكن ፍክራ ይካን ሆነ እንጂ ጥሩ ነው አይነካም ሰውየው أما غير አሕመድ ዲን ሼክ አሕመድ ዲን ሙሐመድ አረቢ ሙሐመድ ሐሚድ ዲን ከሱ ውጭ ያሉት ሀታ የሆነ አንድ ጅብሪል የሚባል ኦሮሞ አለ አርሲ ነው ዝም ብሎ እሱን እሱም ዝም ብሎ እኮ ነው ያኛ ኦሮሞ ታብአቱ የተወሰነ በሳምንት ይመጣል ተከታትዬ ነበርኩ የተወሰነ ጊዜ የዛሬ ስምንት ወር ምናምን አካባቢ ፈለማ ረአይቱ ታውኩት ናም ትራንስ ያውቁታል ትግሬው ሼህ ኢብራሂም ሲራጅ ይሄ ሙጠዋው እሱ ደግሞ እንትና ነው የሚያደርገው ዳዕዋ ነው የሚያደርገው አንዳንድ ጊዜ በተለይም ሁራፋት ነው የሚያደርገው እንጂ እሱ ጥሩ እንደ ጥሩ ነው። ኩራፋት ይሰበስባል። ይሄ በእንትና ሪያድ ነው በአፍሪካ ቲቪ በሱ ይመጣል በሱ ይመጣል አይደለም ማሻአላ ሙጠዋው ስሙን ገና ላው ትግሬ ነው አማርኛም ስብር ያደርጋል ናም ኩራፋትን ይሰበስባል ጥሩ ነው ዳዋው። ናም አነ ረአይቱ አለይህ ወአኸዝቱ አለይህም የተወሰነ አንድ አምስት ነቃጤዎቹን በሱ ላይ ይዛል። በሆነ የተለያየ ስለ ማን ነው ሐቢብ ነጃር ላይ ሱረቱ ያሲን ፈስሮ እዛው በተከታታይ ሳምንት ሙሉ ሲፈስር ነው። የዛሬ ስንት ወር ነው ያዩት? አምስት አዎ፣ ሰውየው ጥሩ ነው ማሻአላህ። ግን ማዕኸድ በኒ አደም ነው ለአለ ለምን እንዳለው ነው እንጃ። ሐቢብ ነጃር ሱረቱ ያሲን ውስጥ የለም እንዴ? አዘዝና ቤታል ይሄ የምንድነው እንትና ቢማ ገፈር ረቢ ወጃዓለኒ ሚነል ሙክረሚን ቆሜ ደግሞ ህዝቦቼ ቢያውቁ ኑሮ አላህ በምን እንደታረቀልኝ ቢያውቁ ኑሮ እኔን አይገሉኝ ነበረ አይገሉኝ ነበረ የሚለው ሀቢብ ነጃር እዛ ዙሪያ ትንሽ አዎ ማዕኸል አምስት ምናምን እንደዛ በሸር ነው ጥሩ ይመስለኛል የት ነው ያለው ሪያድ ናቸው ያሉት። ከዛ ነው የሚያስተላልፈው። በእንትን ይለቁታል በዩቲዩብ አይደለም። የሆነ አንዳንድ ጊዜ መክተባ ውስጥ ሆኖ ነው በቃ አይቻለሁ ነው ላለፊ አምስት ነው ያዝኩበት። ሙተኸሪፍ ነው ሁሉ አምስቷ ደግሞ እሱ የተናገረው ጥሩ አለም ከምን እንደወሰደ ነው እንጃ። መምለካዎቹ መቼም ሙራጃ አይለ ስለለው ሙታባ የማያደርጉ ቢያደርጉ ኑሮ እነዛ በአረብኛ ብናገር ኑሮ ይያዛል እም ኩሉሃ ታእቲ ኢላ ምንተና ስለ ኢብን ዓረቢን ሐውል ነው ዙሪያ ነው የምትመለከተው ይሄ ሐውለ ሁሉል الوجود እንደዛ ነው طيب ሙተኸሪፍ አለው አንዱ ኦሮሞ የሆነ እንትና እዛ ውስጥ ይመጣው መንሀጁን ለመንተና ለማድረግ የሚሞክር አንድ ሰውዬው አለ በአፍሪካ ቲቪ ስሙን አላወቅኩም ኦሮሞ ነውና እሱም ቶይ አሁን የለም ለምን ከለከሉ እኔ እንጃ እም፣ አላ ኩልም ለን ተጅድ በአፍሪካ ቲቪ መንሀጅ እንተና የሚያደርግ የለም እም፣ فيها الخير وفيها الشر برا أفريقيا تي في فيها الخير وفيها الشر لكن شرها أكثر من الخير برا أمم. أمم. እንደዛ ነው እ? فالخطر مم، عظيم جدا طيب يلا عليك إيش؟ أيها المسلم وطالب فالإيش العلم فعليك واجب በአንተ ላይ ምንድነው أيها ما ياز نبره من دندو فعليك مثلنا قال يا شنيا قال له أيها المسلم وطالب العلم أي فعليك أيها المسلم وطالب العلم إيشي فعليك أيها المسلم أيها المسلم وطالب العلم إيشي بالذات بتلايم أي أنت مسلم يونكوي كوي تماري كفل وين علم فل يونكوي يوم كوي بتلايم أنت أي بتلايم ما طالب العلم يوم ይህም ፈላጊ የሆንክ ሆይ በተለይም ቢዛት ማለት በተለይም ገባ እንዴ አንተ ተሰበተ አንተ ተሰበተ መጽናናት አለብህ፣ መረጋጋት አለብህ፣ መጽናናት አለብህ። በምሰማ ነገር ላይ መቸኮል የለብህም። ወላ ተስተዕጅለ አይ ወንዳች መቸኮል የለብህም። በምሰማ ነገር ሁሉም ነገር መሯጥ የለብህም። ዝም ብለው አይ ፊ ኩል ላህዘትን ወደጀትን በማንኛውም በምንቀሳቀሰው ነገር እዛ የሆነ ሹክሹክታ አለ ብለህ መሮጥ የለብህም ማን ነው ሸምሱ ነው ወይስ ማን <laughs> ሙስጠፋ ነው መለየት አለብህ እዚህ መስጊድ ምንድነው ይሄ አላህ ምንድነው ይሄ መስጊዱ በስተጀርባ ላይ የሆነ ነገር ከው ካለው ላለው ውሻ ሳይሆን አይቀርም እ ላ ተፈቡት ያስፈልጋል እም መጽናት ይበላል ያ አዩሀ الذين آمنوا إن جاءكم فالله تبارك وتعالى شوف من فوق سبع سماوات እንዴት እንደምናገር እናንተ ያመናችሁ ሰዎች ወይ ኢማናን ካምለ ኢማን بالكتاب والسنة إيمانا بمنهج السلف الصالح إيمانا بربوبيته وألوهيته إيمانا بأسمائه وصفاته يا منهج شوف هذا كله إيمان من ملونه من ليس إيمانا سبع عند الأشاعرة ولا إيمانا سبعة عشر عند الف- من ضمن هذا فرقة الأحباش المنحرفة الضالة በለል ካፍራ ካልክም ይቻላል ፍልቀት ላፋሽ ካፍር ካልክም እንደውም ሹርጡን እያሟሉ እኮ ነው እንጃአኩም ፋሲቁን ብነበኢን ፈተበየኑ وفي قراءة لعبد الله بن مسعود فتثبتوا የበሌላ አቀራር ደግሞ አንድ ሰው ደግሞ ወሬን ይዤ የመጣው እንደሆነ ፈተበየኑ ግለጹ አይዋ አይዋ ምንድነው ይሄ አረጋ ተረጋገጡ ማለት እኮ ነው وفي قراءة عبد الله ተጽናኑ በዛ ላይ ምንድን ነው ያለው طيب يلا ما በሚሰማ ነገር ላይ عليك بالتثبت ያው ከእንትና ላይ መቀላቱ በዚህ ላይ ተተቡቱን ያመላልሳል እዚህ ላይ بالتثبت ومعرفة من من الذي قالها ይሄን ነገር ማን ያለው ብለ መረጋጋት አለ በይ شوف ማን ያለ አቡ ፋጢማ ነው ወይ አቡ ማን አቡ ማን ያለው ላቡደ ላቡደ አይሻም ደግሞ ልጅ የላትም ኡሚ አብዱላህ ትባላለች ምን ነው እ ምን ችግር አለ ስም አቡይን እንደዚህ ምናምን ብላችሁ ከሰየም ፈላ ሐረጀ ያ አኺ ማን ማን ከለከለው እም طيب ومن أين جاء هذا الفكر طيب ዋዝኖ ማን ይሄን ነገር ተናጋሪ ይሄን ንግግር ያመጣ ወይም የተናገረው ማን ነው ተናጋሪ ባልተቤት ማን ነው ዋዝኖ ይሄ ፍክሩ ሹፍ ይሄ ፍክረ ሰይ ወይም ደግሞ ጥሩ ወይም መጥፎ ነው አነጋገሩ ወይም አይዋ ይሄ ፍክሩ ማን ነው የተናገረው هذا القول በለው እዛ ንግግረው ፍክር ማለት ፍክረ ሰየማት መጥፎ አስተሳሰብ መጥፎ አስተሳሰብ አው ጥሩ ጥሩ መጥፎ አስተሳሰብ ማለት እኮ ነው እሺ ثم ما مستنداته ثم ما مستنداته سنداته በምን ላይ አጠግቶ ነው የተነ አስጠግቶ ነው የተናገረው በምን ላይ አስጠግቶ ነው የተናገረው من تدقفوا ማለት ምን ተደግፈው ምን ላይ ተጠግቶ ነው ምን ተደገ አማርኛ ሄደው ጠፋ طيب وادلته መስረጃው ከምንድን ነው سنتي ከኪታብና ከሱና ከምንድን ነው መስረጃው ሙስተነዳት ሙዕተመዳት አይዋ በምን ላይ ተደግፈው ነው የተናገረው ማለት እኮ ነው طيب ثم أين تعلم صاحቡ ይናገር፣ ምንም ችግር የለም። ኪታብና ሱና ማስረጃም ይኑር። ሰውየው ከየት ነው የት ነው የተማረው? በማለ መሻይክል ላይ ነው የተማረው። መሻይክል ሙብተዲአ፣ ሱፊያ፣ ፍርቀት አልአሕባሽ ጃይዘ እንትና አለው እንደ ኢጃዛ አለው እዛ እነሱ ላይ አንድ ቀን ሁለት ወር ደግሞ እዛ ጋር ስማር አይቻለሁ። አሃ ወይ እንኳን አቂዳም ቢያስቀራ ሰውየው ጣም የተጣመመ ሰው ነው። ዋድህ ነው። وعمن أخذ العلم طيب ያኛ ሰው አስሉ አስሉ እሱ የተማረበት ሰውየው በስ- እሱ ላይ የተማረ ሹፍ ይሄ ደረሳው ሹፍ ثم اين تعلم صاحبه ይሄ አሁን የተናገረው ከየት ነው የት ነው የተማረው ومن اخذ العلم በለው እይ እሱ ያስተማረው ilሙን ከየት ነው የወሰደው ሰነዱን አንሰይ ሹፍ አቡን አና አንጀድን በለው እዚህ ላይ እይ አቡን አንጀድን ማነ ስም ኑሩ ከማ ኑሩ በማን ላይ ተማርከው? እዚህ መሻኮቹን ጥቀስ፣ የፈለግከውን ማን ነው? አዲስ ኑር አዲስ ነው። ኑር አዲስ ማን ሸምሱ ላይ አብዱሰላም ኑር አዲስ አቂዳ እንዴ ነው? ሹፍ ተቁላ ከዛ አይዋ አብዱሰላምስ እንዴት ነው? መሽት አሁን እየርክ ነው። ሱብሃንአላህ ደረስክባት ማለት እኮ ነው። ካነ ፍክሩ ሰይ ከሆነ አስተሳሰቡ መጥፎ ነው ብሎ ማጣል አለበት ጥሩ ይሄን መጠየቅ ናም يقول ابن عبد الله بن مبارك رحمه الله رحمة واسعا من علماء السلف وهو يعد راوية الب- الشيخ البخاري إمام البخاري شيخنا من الطبقة الأولى من الطبقة الثانية مثلا طيب يقول من الآل كنا لا نسأل عن الإسلام سنة إسلام أن طيب منبرة عن عن أنا أن اللي منبرة واضح نو فلما كثر አንዳንድ ደግሞ ዝም ብሎ በነቢዩ ስ ስለም ሀዲስ ላይ የሚጨምሩ ሰው ከበዙ በኋላ ፈበዳን አነስአሉ መጠየቅ ጀመርን ይላል ይህን ሀዲስ ከማን ነው ያወራው ያኛ ሰውየው ከማን የግድ መጠየቁ ዋጅብ ሳይሆን አውጀብ ነው እ طيب يلا فهذه امور بلو فهذه امور ومن أين جاء أدلته من الكتاب فهذه أمور ت- شوف تحتاج بم- كيف إلى ነው የመጣው ከየት تثبت شوف فهذه امور እነዚያ ያሳለፉ እነዚህ እሙሮች ጉዳዮች ናቸው ምን ጉዳዩ በማን ላይ ነው የቀራው? ምን አይነት ኪታብ ነው የቀራው? ሼኹ ምንድነው? እሱ ፍክራ ምንድነው? በምን ላይ ተደግፎ ነው የተናገረው? እሙር ናቸው ታታጁ በለው ተሕታጁ ኢላ ተተቡቲን አይወ እነዚህ ደግሞ هذا الزمان ጥያቄዎቹ ደግሞ በተለይም በተለይም በዘ- በዚህ ዘመን ደግሞ እነዚህ ደግሞ ወደ እርጋታ ያስፈልጋሉ ተፈቡት ያስፈል መረጋጋት ያስፈልጋሉ ፈማ ኩሉ ቃኢልን ፈማ ዮ ነፍ እያረገ ነው አፍራሽ እያረገ ነው ፈማ ኩሉ ቃኢልን ማንኛውም ሰው ተናጋሪ አይደለም ሐታ ወለው ካነ ፈሲያን ጮለም ቢሆን ጮለም ምንድን ነው በአማርኛው ብልጥ ነው ጮለ ያው ጮለ አይደለም ያው ጮለ በአማርኛ አይደለም እንዴ ኦሮምኛ እንደዛ እኮ ነው ፈሲሑ በጣም ጮለ ማለት እኮ ነው ንግግር ደግሞ ስናገር ደግሞ አይበላሽበትም። ኑሩ አይ በአማርኛ ነው የፈለግነው እኛው እንደዛ ነው። በሊግ ማተከልም እንደሱ ታላ በላጋ እሱ በሊግ ነው እሱ በሊግ ነው። እኔም አማርኛ ባላውቁ አዎ እንደዛ ይመስለኛል ጠለቅ ቢም ባላውቁ እንደዛ ነው እሺ ያው ባ ፈሲህ ማለት واضح الكلام ما تكون واضح الكلام በለው شوف ዝም ብሎ ንግግሩ እንትን አይመለም <laughs> ለተናጋሪ ተናጋሪ የሚሰማው እኮ ነው እ በል ወበሊገን ያው አሁን እንደ ምንድን ነው ያልከው እንደ በተሩቱ አዎ፣ እንደዛ በለው። እሺ፣ እሺ። ወሸቅሽቁ ልከላማ ወሸቅሽቁ ልከላማ ንግግሩን ለያይቶ ነው የምናገረው። ይሸቅሽቁ ማለት በጣጥሶ ነው የምናገረው። ለያይቶ በላ አንተ ተው። ይሸቅቁ እ ይሸቅቁ ትክክል ነው። ወሸቅሽቁ ከላም ማለት እኮ ነው ለያይቶ ነው የምናገረው። ወያኩዱ ብልአስማዕ በለው ማስሚያን ይይዛል። ሰው ደግሞ ሌላ ልክ እሱ ሲናገር ንግግር በስተቀር አይሰማም ሌላውን። ዝም በል አንተ ይሄ ሰው እየተናገርኩ ነው። ነገሩ በጣም ይጣፍጣል። አንተ አረ እንደዚህ ነገር ሰው አይት አናውቅም ይላል። ፊህን ሰውየው ደግሞ ሙተዲ እኮ ነው። እሺ ተቅተር ብሂ ሐታ ሹፍ ይሄንን ሰውየው እነዚህ ሰው ሱብሃንአላህ ሹፍ ወላሂ ከአነሁ ወያእኹዙ ልአስማ ማስሚያውን ይይዛል። በቃ ከላስ ሰው ደግሞ እንደውም አንተ አጠገብ ሌላ ሰው ካናገረ ስም ትቶቶ ይህን ስማ ይላል ሰሂር አለይህም ሰውዮ ድግምት አድርጎበታል መሰለኝ። ሰሂር ዝም ዝም ብለህ ተው አንወጣም ተው። አንተ ይሄን እንደዚህ ንግግር አይተህ ታውቃለህ እንዴ? ማንም መሻይኮቹም እንደዚህ አይናገሩም። ወለቀት ሰሚቱ ዘውጀቴ አንድ ቀን ባለቤቴ ዛሬ ስንት ዓመት ነው የሆነ ዳዓ ሰምታለች መሰለኝ የሆነ እንደዚህም ሰምቼ አላውቅም አለችኝ። ምን እንደዚህ ስናገር ስለ ዳዓ ምናምን ዝም በይ ሰውየው ሙብተዳ እኮ ነው አንቺ አላውቅም። በማንኛውም ሰው ሙብተዳ ትላለህ እንዳላለች ናም ሙብተዲዓ እኮ ነው ልክ ወላሂ ሐቂቀተን ሰውየው እ ዝም ብሎ ደግሞ ያስለቅሳል ናም ሙብተዲዓ ሰውን ታስለቅሳለች ናም ቢማ አነ ለደይህም ዕልሙን ቀሊሉ ምንም እንትን ዕልም ያላቸው በዛ እኮ ነው ሲሕር የሚያደርጉት ጠይብ ሲያላ እሺ ላ ተግተረ ቢሂ በዚህ እንዳትሟኝ حتى ترى ሹፍ በዚህ مدى- ፈሲሕና በሊግ ምንድን ነው ያልከው አንደበተ ርቱዕ ايش النباتات هنا طيب ايش حتى ترى ما مدى ما عنده من علم من دم እሱ ዘንድ ምን እን- እሱ ዘንድ ምን አለን ዒልም ነው ያለው ምን ያህል በለው መዳ የምለው ምን ያህል ዒልም ነው ያለውና ምን ያህል ፍቅህ ነው ያለው በለና ተረዳ ሰውየው ምን አይነት ክላፍ ዑለማ ሹፍ እዚህ ላይ ምን ያህል ዒልምና ምን ያህል ፍቅህ ያለው እንዴ አንተ እንደዚህ በላሙ ምን ያህል መዛሂብ አልአርባዓን አፍዟል እስቲ ምን ያህል ቁርአን አፍዟል ምን ያህል አሐዲሶቹን አፍዟል እም ዝም ብሎ ይሄ የሚናገረው ያ ኪ ፈላ ተክተር ቢመን ቀረአ ሱነኑ ሲታ በቀራ ሰው እንዳትማኝ። ይሄ ሱነኑ ሲታን ፈልፍሏል። ማሻአላህ ሰነድና ጠበቃቱን ደረጃዎቹን ደግሞ አውቃል በለ በዚህ እንዳትማኝ። ያ ኪ ቀድ የኩን አክተሩ መን ቀረአ ሱነኑ ሲታን የቀራው በሀገራችን ሙብተዲአ እኮ ነው። መሻይኮቹን ስትመለከት ያ ኪ ስትመለከት ወለቀድ በቅርብ ጊዜ እያስቀራን እያለው ጀማ አሁን በበጋ እኮ ነው አሁን የቀነሱ ጀማ አንዳንድ ጊዜ ሁለት መቶ የምንበት አለ። አንዳንድ ጊዜ አቶ አንዳንድ ጊዜ አንተ አንዳንድ ጊዜ ከዛ በታችን በቅርብ ጊዜ ስለ ሽርክ ያስተማር ነበረ። ወላሂ ሶስት ተማሪዎች ተናደዱ። አነ ጂን ሼህ ሁሴን ጂን ነው እንጂ ጀን ጂን ይሁን አውሬ ይሁን አህያ ይሁን አናውቅም አልኩት። ወላሂ ሶስት ተማሪዎች ተናደዱ። ቁልቱ ለሁም ደርሰን እናቆማለን እዚህ ላይ አልኳቸው በቃ خلاص እንደውም ልጆቹን ብጠይቃቸው እናቃ እናስቀራም አልኩት ወላሂ ሼክ ሁሴን እስከምትነግሩኝ ድረስ ምን ሰው እንደሆነ በሰነዱ እስከምትነግሩኝ ድረስ ቃጤ አላባ አሁን አበልቃሲም ይላሉ አሁን ኑር ናር አመድ ይላል ኑር ኑር አላ አመድ ነው ናሩ ነው አመዱ ማትቆ ነው <laughs> ሰላላም ታውቃላችሁ አናውቅም አሉ እብሪዚ ታውቃለን እብሪቴ ምናምን ቃጥባሬ ላ ናዕሪፉ አሉ ኢዘን አህያዩ ማ ናዕሪፉ አንዳንድ እናውቃለን ናም እንደ ዳንኛ ሹንክይናም ክታብ መጥቷል አሁን አብዱልቃድር ጄላን ክታብ መጥቷል አይተና ናም هل تعرفون أن والله لا تغتر والله زنبل سند صحيح على دنيا ሐታ አሁን በነሱ ምሳሌ የምናደርገው አብዛኞቹ ከዛ የመጡ እኮ ነው ከኋላ የመጡ እኮ ነው ተዓሱብ አልጃሂልያ ታየባቸው ቁልቱ ለሁም ስለ ሼክ ሁሴን ሼክ ሁሴን የሚባለው ሼክ ሁሴን የሚባለው አህያ ይሁን ሰው ይሁን አውሬ ይሁን ሴት ይሁን ወንድ ይሁን አናውቅም ወላሂ እኔም እንደዛ ነኝ እስካሁን ይሄ ለምንም ላይ ነው መጥኑ ولو مدى ما عنده من العلم والفقه ምንም የማያውቁ ሆንም አሁን ና ልጆቹ በዛ ላይ ምንድን ነው መጡ ና መጡልን ይሄ ነው ሀጂ አሁን እሱ የሚባል ሼኻችን ነበሩ። አሁን እዚህ አሳሳ ከባድ ሙሐድስ ነው። ትልቅ ታላቅ ሙሐድስ ነው። ናም ትልቅ ሙሐድስ ነው። ሱነ ስታ ቀርቶ ሌላ ወደ 1200 ደረሳው ነው የሚያስቀሩት። እኔ ዛሬ 30 አመት ምናምን አካባቢ ተጅሪድን እሳቸው ጋር ቀርቻለሁ። ጻኑኝ ማለት ነው ልጅኝ ነው ተጅሪድ ሙክተሰሩን ልጁ አንዱ ምን አለው የተከበሩ ሰው ናቸው፣ ጥሩ ሰው ናቸው ብሎ ሀጂ ዩሱፍ ሲናገሩ ነው የሰማው አለ ያንን ዋልህ ነው ሊናገሩ ይችላሉ ቁልት ለሁ ሀጂ ዩሱፍ ደግሞ ገደል ውስጥ ከገባው ከሱ ጋር ትገባለህ እንዴ እኔ አሁን ሼካችን ሀጀሰን ያው እዚህ ጋር አሉ ሰለፊ አላህ ያዘይራችሁ እዚህ መዘየር አለባቸው ወላሂ ቁንቋም ደግሞ ሌላ ቢሆኑ ሰለፊ የምባህት ናቸው መቶ ሀያ ምናምን አመት ናቸው ሶስት አመት ምናምን ስድስት ወር ነው የተሳቸው ጋር ቁጭ አልኩት የተቀመጥኩት ነገር ግን በሳቸው ላይ ረድ ጽፋለሁ አልሰማችሁም? የበቆሎ አይበቃም። ከበቆሎ ዘካ ማውጣት አይቻልም ስሉ ጽፋሉ በላይ ተነስተዋል። ሰምታችኋል መሰለኝ መክተባ እስከምትዘጋ ድረስ ኡሒቡ ሸይክ ናም በመንሀጅ ላይ ወዳለሁ። በሌላ ደግሞ ረድ ማድረጉ ሌላ ነው፣ መንሀጁ ሌላ ነው። ዋضህ ነው። ጠይብ ሼኹ ደግሞ ገደል ውስጥ ገባ። ከሼኪ ጋር ትገባለን አልኩት። خلاص እዚህ ነው ደግሞ ሱነኑ ሲታይ የሚያስቀሩ አብዛኛው በተለይም በተለይም ኦሮሞዎቹ ሙብተዲያ ናቸው አብዛኞቹ እኔ አሁን ሀቅ ነው የምናገሩ አብዛኞቹ ያኒ ሙብተዲያ ማለት ይደግፋሉ ይሄ አህዋል አለው ይሄ كرامة አለው ይሄ كشف ነው كشف ታውቃለች እንዴ كشف ታውቃለች የሆነ ነገር ደግሞ ስር ይታያል ስሩ ይታያል ለሰው ያልተገለጠው ለ بني آدم ያልተገለጠው ለሱ ይገለጣል ማለት እኮ ነው ያደም ቢላህ ቢላህ በልሽ ግልጽ ነው ያ اخوان ولو كان هسي ما عنده من العلم والفقه فربما يكون ايش كلامه طيب እሺ قليلا لكنه فقيه ወይዋ እዚህ ፈሩበማ ወይም አንዳንዴ ማለት እኮ አንዳንዴ የኩኑ ከላሙ የዚህ ደግሞ የዚህ ሰውየው የዚህ አሁን የምናገረው ንግግሩ ደግሞ ትንሽ ነው ላኪን ነው ወይም ሰውን ማስረዳት ይችላል ወይም ደግሞ ፈቂህ ነው ፍቂህ ይችላል ፍቂህ ነው ይችላል ፍቂህ ነው ይችላል እሺ وربما يكون كلامه كثيرا لكنه جاهل نو. ليس عنده شيء ምንም من الفقه አይዋ በል እንደሁ ሲህሩን በለው ሰውን بل عنده ከማድገም سحر በስተቀር በሲሪ እንትና سحر በ- كلام. በሲር ሰውን ያድ- ይደግማል አይዋ ሰውን ደግሞ ማድገም አታውቁም እንዴ በሱራ ይደግማል ማለት እኮ ነው ሹፍ ሰሒር አለይከ ነሞ እነ ምን አልበያን ለሲሂራ ከማግለጽ ያለፈው ደግሞ ወደ ሲህር ይወስዳል ማለት እኮ ነው በለሽ ይሄ ሲህሩል አልከላሚ ሐታ ሐታ ረጉር ናሳ ያው እንደ ቅድም እንደነገርኩ በጣም ጥሩ ሰው እኮ ነው ንግግሩ ወላሂ ሰምተም አናውቅም ያኪ ዛሬ መጣ ሐዋሳ እንደዚህ እንደውም እ እሱ ደግሞ ምን ከሸይጣን ጋር እንትን አለው ስምነት አለው አግሪሜንት ነው አይ ወስምነት አለው ይሄ እንዲህ የሆነ ጥቁር ፍየል አመጣልሃለሁ አነጋገርን አስተካክይልኝ አዮ ላንቺ ቡክ ሆኛለሁ እንደፈለግሽ በቃ በአላህ ከፍረ ከፍ- አዮ ካፈር ነኝ በቁርአኑም ከፍያለሁ ይላል ያ ዘንብላ طيب እሺ وتظاهروا بأنه عالم ሹፍ ወተዳወሩ አማማ አድርጎ ሹፍ በተለይም አዲስ አበባ መታየው ይሄን ነገር በተለይም ወሎዎች ዘንድ ነው እም አማማ እንዲህ ይሄ ጥላው እንደ ጃንጥላ ይመስላል ወል- ዋና ረአይቱ ያ አኺ እኔ ባይኔ ያየው ነው ደራም ሂጃለሁ የተወሰነ ስምንት ወር ተቀመጥኩ ቦረናም ደግሞ የነ ሼክ አብዱል ባስጥ ለሚናሲ እዛም ሂጃለሁ የተወሰነ አማ ደግሞ ዝናብ ይከለክላል ወላኪን ምንም አያውቅም ሰላዋቱን ብቻ የቢድዓን ያውቃል ምን ቁል ለው ቁልተ ለው ቁል ቃለ ረሱሉላህ ይሄንን ከና አገኘው ላ ያቁል ቃለ ረሱሉላህ አያውቅም እሱ አልፊቅሁ አላ መዝሀቢ አኒ ሐኒፈታ ይላል እቲም አላሁም እሱ ብቻ መንዙማን ብቻ ያፍዛል ንግግሩ ደግሞ ቶ ያ አኺ ፈላ ዩስአል ጠይብ ወቢአነሁ ፋሂሙን እንደው እሱ ሰውዬው በጣም ነገሮች ነፍሲዎቹን በጣም ተረድቷል ነሲን ደግሞ ነስ መስረጃዎቹን በደንብ ያውቃል። ፋሂም ማለት ዓለም ማለት እኮ ነው፣ አውቋል ማለት እኮ ነው። وبأنه مفكر በጣም ደግሞ እንደ ሙፈክር የለም። አሁን ሙፈክር የሚባል እችኛው ቃል እዚህ ጋር ቆም። ሙፈክሩን በጣም የሚያሰብ ሰው አለ እንደዚህ ባራው አይደለም። ሙፈክርን አዶ ሙፈክር ዶክተር እንደዚህ ይላል ዩሱፍ አልቀርዳዊ ሙፈክር هذه الكلمة مفكر مات لا تجوز إلى الشيخ صار عثيمين ሰምታችሁ አይደለም ቃድ القضاة የምትባለው ቃልና እኛ እግረ መንገዱ ሰዱ ቃድ አልቁዳት የፈራጂ ፈራጂ ፈራጅ ነው የፈራጆች ፈራጅ ነው <laughs> የፈራጆች ፈራጅ ሰይድ አልዓሪፊን አልዓሪፊን የምትባለው ቃል አን ሁለት በለው እሺ ሌላ ምንድነው ሙፈክር የምትሏን ቃል ይይ ሱፊያዎች እኮ ነው እንትና ዓሪፊን ማለት ሱፊያዎች ነው የምትወ- የሚወዱት ይሄ ዓሪፊን ጥሩ አይደለም ዓሪፊን ማለት ዓሊሚን ካለው እንኳን ዓሪፊን ጥሩ አይደለም የሱፊያዎች ነው የሚያመላልሱት እኛን ቃል ቀረኝ እንደዛ ይሉታል لا مفكر ይላሉ ያክ ሙፈክር ማን الذي فكر ፈክሮ የሚያስቀምጠው ማን ነው አላህ ነው እንጂ ሰው ነው እንዴ በዋሂ ነው እም በነፍስ ውስጥ የሌለውን እሱ ፈክሮ አስቦ ገምግኖ የሚያስቀምጠውን ማስቀመጥ ይችላል ላ ሙፈክር ይሄ ላይ ሙፈክር አብደላ ልዓውዳ ሙፈክር ይሄ ላይ ላለሁ ለአለ ሙዘልል ነው ሚያስተነትን ማለት ሚያስተነትን ማለት እኮ ነው አማርኛው እንትን አላለም ታዲያ በል ذلك አለው ወናሁ ذلك አለ አዲቡ ነው ሻዕሩ ነው ወይ ወይ ذلك ማለት ይሄን መሳይ ማለት እንደ ዓሊሙ አዲቡ መዓሊ የይ መዓሊ መዓሊ ሼህ ማአል ሼክ ከሆነ ላካነ ማአል አልመንሀጅ ከሆነ ይቻላል። አማ ለሙብተዲያ ማአል ሼክ ማለት ሰማሐቱ ሼክ ይላል። አሁን ደግሞ ሙብተዲያዎቹ ለማን ነው? ይሄ ሱዳን መውላና ሰይደና ላ ትጁዝ መውላና ኢልያስን መውላና እነዚህ መውላ ሞላ ይበላቸው። እሺ ሞላ ምንድን ነው? እሺ ይሄ እነዚህ እንትን ጀማዓ ተብሊግ ነው አለው። መውላና ኢልያስ ይላሉ። የሚባለው ጋር ይቻላል ብለው አንዳንድ ዑለማዎቹ ይላሉ። ግን አይቻልም። በሩን ማዝጋቱን እንደ ኩል ቢድዓ የሚባለው ሐሰና ምንም የለም። ከዛ መውላና حتى يغر ሰዎቹም በዚህ ደግሞ ለማስተባበል ብሎ እኮ ላይ ويخرج بهم عن الحق ከሀቅ ለማውጣት ብሎ ፈልጎ ነው فليس العبرة شوف እዚህ ላይ واضح ነው يا اخي فليس ማስተዋል ደግሞ ንግግሩ ስለበዛ በማስተዋል አይመጣም شوف ንግግር በማብዛት ማስተዋል አይመጣውም ለዋጡ ነው ግልጽ ነኝ ወደዛ እንዳተልፍ ሹ ፈለይሰ ልዕብረቱ ማስተዋል መባል አይመጣም ንግግሩ ስለበዛው አታስታውለውም ወሸቅሸቀት ይበለው አይዋ ንግግሩን ደግሞ ስላከፋፈልክ ማለት እኮ ነው በበላገና በፈሲሃ ሸቅሸቃ ማለት አይዋ እንዴ ንግግሩን ደግሞ ምላሱን እንትና ይሄ መጠጠን ምን ይባላል? እንደ አይደለም ቱፍተ እንትና የሌለው ቱፍታ የሌለው በንግግሩ ላይ ምን እንትራ ምን እንትላላችሁ? ቁም ነገረኛ ማለት ነው። አይደለም ቁም ነገረኛ ነው። ማይል ምናምን ሳይል በቀጥታ ዝም ብሎ ደግሞ ዝም ብሎ ስናገር ደግሞ ቱፍታ እሱን የሚያይዘው ማለት እኮ ነው። ሸቅሰቃ ማለት ቱፍታ የለም ስናገር በቃ ቱፍታ አይመጣለትም ዝም ብሎ ሸቅሸታል ከላም ማለት ንግግሩ እናንተ በሉ ይፈስሩል ከላም በሉ ንግግሩን ደግሞ የሚያለያይ በቃ ለሚሰማ አዎ ብትንትን የሚያደርገው በለው ነገር ግን ያው ቱፍታን ደግሞ የማይመጣለት ማለት እኮ ነው ዝም ብሎ በቃ ይናገራል በቃ አይዞም ውሃ አምጡልኝ ምናምን አይልም በቃ ይናገራል ይህ ሲህር እሺ ወሸቅሸቀትህ አይ ወተፍሲል ከላሚህ በለው በታትኖ የምናገር በለው واضح يا اخوان طيب بل العبرة بما فيه من መስተዋል العلم ማለት شوف መስተዋል ምን የሚመጣ በምንድን ነው አይዋ ቢማ ፊህ ምን العلم እሱ የምናገረውን ቁም ነገር ነው ይሄ ስለ ዒልም وما የእግሩ فيه ስለበዛ من አለም ቅሳው تحسين እንደዚህ እኮ ነው ፓኪስታን እንደዚህ አይቻለው ህንድ እንደዚህ አይቻለው ምናምን በዚህ ያለ የሚመጣው የእግሩ የሚመጣው ስለ ዒልም ነው قال شوف إذا رأيت رجلا يحدثك عن صالح الفوزان وعن شيخ صالح الأثيمين وعن ابن مازن والألباني وابن جبرين رحمه الله فاعلم بأنه رجل سنة واضح نو قلتنا يا أخوان وإذا رأيت رجلا يقول عبد الله عفاش ندزي يا لكونه طيب قلت له سلام من إيه، ابن عربي وابن حلاج ودكتور يوسف القرضاوي ودكتور እከሌ ምናምን እንደዚህ ብለው ሲናገር فعلم أنه رجل مبتدئ بدعة እንትን አለበት ማወቅ አለበት ማለት ነው ግልጽ ነው እም ወይን ካና የነሱ ደግሞ ንግግራቸውን በአንዳንድ ነገር መስረጃ ላይ ወስተፈድና ናም በክታባቸው በአንዳንድ በነሱ ኢኽዋኖች ባጡ ላይ አንዳንድ ክታቦችን እስቲፋዳ አድርገናል ላኪን ማ عندهم خير ላኪን ማ عندهم الخير ሰውየው ዓለም ሆነ ዓለም ነው ነገር ግን ጠፋ እንጂ ይሄ ዩሱፍ አልቀርዳዊ ምን ጀማዓት الإخوانيين እንደሱ ዓለም ያለው የለም ኢላ ነው ፍክራ ሙተኸልቃ ድላለ በጣም ከባድ ጥመት አለው እኛ ሳይሆን እንደ ሼ ዑለማዎች ነው ታሪክ አደረጉ ከኛ የበለጡ ዑለማዎች ናቸው እም ሰውየው ጥሩ አይደለም ከሱ ክታብ ማሻሽ አለባቸው ብሎ ያስቀመጡ ድላላት ዩሱፍ አልቀርዳዊ ይላል አንድ ሰውየው ምን አርድ البخارى ከራሽያ ሀገር ጽፎ እም ከባንጋላዴሽ ሀገር ነው ያዘን ቢላህ ጽፎ ድላላት እኔ ጋ ያለው እም በጣም ከባድ ፊት ታዊላት ተፍሲር ውስጥ ምን እንዳስቀመጠው እም ፈአረፍና ሐቁም እሱ ደግሞ ትክክለኛ እኽዋኒም አሁኑም በዛ ነው ያወቅነው የላ እሺ وما فيه من التأصيل طيب طيب ورب እሺ بل العبرة وما بما فيه من التأصيل وما فيه من ايوه መሰረታዊ ያለውን ነገር ስትመለከት ነው ታሲል ማለት መሰረታዊ ያለው ነገር ስትመለከት ነው ወሩበ ከላሚን ቀሊልን ወሩበ ከላሚን ቀሊልን አንዳንዴ ማለት እኮ ነው ሩባ ማለት አንዳንዴ ሩባ ማለት ለተቅሊል እሺ አንዳንዴ ንግግር በጣም ትንሽ የሆነችዋ ሙአሰልን በለው መሰረት የሆነችዋ ሹፍ ትንሽ የሆነችዋ ንግግር መሰረት የሆነችው በጣም ጠቃሚ ናት እሺ ቢከቲር ምን ከላም ሙንሸቅሸቅን በለው ዝም ብሎ ከትልቁ ንግግር ደግሞ ሙሸክሸክሽም በጣም ተበታትኖ ደግሞ ሹፍ ከተበታተነው ንግግር ትንሽኖቿ ደግሞ መሰረት የሆነቿ ንግግር ትቻላለች። ዋዶ ነው እንዴ? እዚህ ላይ አልገባችሁም? ዋዶ ነው። ከትልቁ ንግግር ማለት እኮ ነው። እይዋ ከሚያበታትን ደግሞ ዚህኒን ጭንቅላትን ከሚያበታትን ንግግር ትልቅ ሆኖ ትንሽ ደግሞ መሰረት የሆነቿ ንግግር ትሻላለች። ዋዶ ነው ያ ላቱም ሰኮው ከማትያዝ ሹፍ ቂጡን ይሄንን ከስር ጀምሮ በላይ ይወጣል፣ ወደዛ ይሄዳል። የትኛት ማዝ ትችልም ያኛውን ጀምሮ ያኛው ጨርሰለ። ያዘን ቢላ ማሻአላ። ዛሬ ይሄ የገን የመጣው እንደው አይተን አናውቅም። ኧረ በጣም ማሻአላ ይላል። ወፊህን ሰውየው ሰሕር ሲህር ይዞ ገብቷል መስጊድ ውስጥ አህዋል አለው ይላሉ። ሰውየው አህዋል አለው ይላሉ። አዋል መዓል ጂኒ ማለት እኮ ነው አዋል አለው ሹፍ ኢዛ ረአይተ ረጁላን በዚህ ላይ ሰውየው ሆነ አላማ አለው ምናምን ብሎ የምናገር አህዋል አለው ካሽፍ አለው ብላ ምን ፈአለም ነው ሱፊይ ያውቀው ሼክም ቢሆን ሱፊይ ማሆኑን ያውቀው ወኢዛ ረአይተ እንደዛ ደግሞ ለሼኮች የሚማገስ ሰው ካገኘው ላለፉት የሞቱት ደግሞ በትክክለኛ መንገድ ላይ ያልሞቱን ጥሩ ሰዎች ናቸው በጣም በእልም ነው ያለፉ ምናምን ብሎ ሙብተዳን ሳውዲ አገኘው? ፈአለም አነው ሱፊዩ ሙብተድዑን ማሸሽ አለብን የእናንተ ሰፈር ዛሬ ደወልኝ ማን ነው ቃዲ ነው ዛሬ ደውሎ የሆነ ነገር ጠየቀኝ በዚህ ስላ ሸካለው ምናምን አልኩት እኔ ሁኩም ላይ ነው ያው ዑለማዎቹ እንደዚያ ዑለማዎቹ ሳይሆን ነፍስ እያለ ለማዎቹ እንዴት ትላላቸው አልኩት ላቡዳ አኺ التفات ያስፈልጋል ያ አኺ እንደ ፈረስ ጋር ያለም ሹፍ ማን ነው ዋጅብ አደረግብ እንደ ፈረስ ጋር አን እንደዚህ ሀዳሮች እንደዛ እኮ ነው خلاص ፊት ለፊት በቃ ያለውን በቃ ምን አገር የፈለገው በላ በዚህም ጣ በዛም ጠባ ያ ذنب ያ አኺ በይነከ الكتاب መክተባ ገብተህ ደግሞ ማንበብ ካልቻልከው የሚያነበውን ሰው ፈልግና አስነብብ ና ምን ማን ነው የገደበው ደግሞ ያንተን ፍክር በአንድ ላይ ነስ ላይ ካልሆነ በስተቀር طيب يلا እሺ هذا ባለፈው ስህር ማን ነው ስህር አስለቅቃለሁ ብሎ ነገርህ ነው አዎ ናም ጥሩ ያለ ግንባር ያ ደንብላ በአጅነቢ ላይ ልጽፋው የትኝ ማን ጻፋለው አኺ ከየት ነው ያለው እንትን ሰምቻለሁ ኢብኑ ተይሚያ እንትን አካፍንጫው ላይ ስለሚወጣ ሰውዬ እዚህ ጋር ግንባር ላይ ጽፎ ነበር ይባላል። አዎ አይዋ ትልከ هي መቃዊሉ ረጅ አንሁ ላኪነው ክዝ የሆነ ክታብ ማን የነገረኝ ይህንን ነገር አይዋ ሼክ ልስላም ተይሚያ እንደዛ የሚባል ብለውን የምናገሩ ውሸት እኮ ነው። የሆነ ኪታባ ሙክታራት ሼክ ልስላም ተይሚያ ውስጥ አይቸው ወማ ዩንሰብ ይላል ሙክታራት አንደኛ ጁዝ ላይ ተመልከቱ ሰፋ 13 ላይ ወማ አንደኛ ጁዝ ላይ ወማ ዩንሰብ ኢላ ሼክ الاسلام ተይሚያ ለነው ሲር ጽፎ ደግሞ በሰው ላይ መለጠፍ ይቻላል ብለው የሚናገሩት ቡህታኑን አለይ በሳቸው ላይ ውሸትን መሰብሰብ ማለት እኮ ነው አይ ሲህር እኮ አይደለም ቁርአን ቡህታን ነው خلاص ማን ሙክታራት ሳሂህ ሙክታራት የእሳቸው ነው የሼክ الاسلام ተይሚያ አይዋ ሼክ القاسمي አንደኛ ሁለት ጁዝ ነው አዎ አንደኛ ጁዝ 13 ሰፋ ላይ ወለቀት ታጀብቱ ከዚህ ቃል ደግሞ ያኪ ማን ለዲ እስቲያ እኔ አሁን ቶ እስቲ ወደ ነፍስ እንዳንሄድ እስቲ አጀነቢያውን በእጅ ላይ ደረራ ካል ደረራ ላይ ይቻላል አማ ለጠቢብ ወልሐክ ናም የትኛ ነፍስ ነው እስቲ የፈቀደልህ እንደውም እሷ ላይ ደግሞ ለማጻፍ ማጻፍ የትኛው ነው ሸይኹል ኢስላም ሐሻው ከላ ቡህታን ነው አለው እንደዚህም ብሎ እነዚህ ይሄ ለገረድ ነው ይላል ለፋይዳ ቢድዓ የሚሰሩ ሰዎች ነው ለመጠቀም ነው እንደዛ የሱን ስም የሚያጠፉ ይላል የሼክ ልሳም ተይሚያ ቢድዓ ለማስራት የሚጠቀሙ ሰዎች ናቸው እንደዛ የሚሉ እሺ ያላ አስሉ አንዳንድ እነዚህ መሻይኮች ክታብን ማቅራት አለም ያ እኽዋን اللهم ارحمنا ايش اللهم ارحمني ومحمدا ولا ترحم معنا احدا لو ايش وهذا ايش وهذا هو الواقع في زماننا وهذا هو الواقع ይሄ የተገኘ እኮ ነው አልዋቁ ማለት ያለው ነው ያለው ነው በለው እዚህ የተገኘው ማለት ይቻላል ያለው ነው في زماننا يكثر الكلام في زماننا በለው في زماننا بيا በተለይም በዘመናችን ውስጥ يكثر الكلام يكثر الكلام ويقل العلم ويقل العلم ንግግሩን ብቻ እኮ ነው የሚያበዛው በየመስጊድ ምን ነው ነው ይላል በቃ علم የለው ነሱ የለም መስረጃው ويكثر ولقد رأيت شيخا አንድ ሰዓት ያህል ሙሉ ስን- በሆነ ጀልሳ ላይ አንድ ሰዓት ሙሉ ስናገር ነበረ ስናገር ነበረ والله ما استدل من الكتاب ولا من السنة شيخ ነው ما استدل من الكتاب ولا من السنة ولا من آثار العلماء طيب يلا ايش ويقل العلم ويكثر القراء አንባቢዎቹ ይበዛሉ ወይ ቃሪዎች ይበዛሉ አንባቢ ሳይሆን እዛ ላይ አንባቢ ሳይሆን ቃሪዎች ቃሪዎች ይበዛሉ ወየቅሉ الفقهاء በለው ፈቂዎቹ ደግሞ ያንሳሉ አይዋ ይቀላሉ እሺ والفقه ليس بكثرة الكلام ፍቅህ ተብሎ ማለት ሄይ ፍቅህ ተብሎ ማለት ليس بكثرة الكلام ንግግርን ስለምታበዛ ፈቂህ አትባልም ዝም ብለህ ንግግርን ስለምትበተን እዛ ላይ መልማል እንደዚህ ሰምታለም እ أو ዛሬ ለዚህ ነው የመጣ። እሺ አው ከثرة القراءة ወይም ደግሞ ስለ ቅራውን ደግሞ ስላበዛ አይደለም። አው ጀውደት الكلام ንግግርን ስላሳመርክ አይደለም። አው ሁስኑ التعبير ይበለው አነጋገርን ስላሳመርክ አይደለም። አነጋገርን ስላሳመርክ አይደለም። የቁሉ ሻዕሩ በለው ለካ አንዳንድ ጊዜ ይሄ ግጥም ማግጠምም ይቻላል። ዋና ኩንቱ ሻዕራን አልሐምዱሊላህ እኔ ሻዒር ነኝ። ብሁር ሽዕር ማግጠም ማለት ባህር ያስፈልጋል። ወሎች ነው የሚያውቁት። ባህር ናሁ ማለት እኮ ናሁ ሰርፍ አሩድ ማማር አለብህ። አሩድ ባህር ረጀዝ አልካምል አልበሲጥ ሻዕር ነበርኩ ነው ዋና ኩንቱ በዚህ ላይ በራሴ ስለ ፍርቀት አልአህባሽና ኮፒ አለ ከልጆች ወሰዱ ልጆች እጅ አለው ስለ ፍርቀት አልአህባሽና ስለ ራህያውን ጽፌ ነበርኩኝ። ተቅሪበን 68 ምናምን እንደዚህ በግጥም ነው ይቻላል ማለት እኮ ነው በግጥም ነገር ግን መመካት የለበትም የለብህም እንጂ በዚህ ለምን ነፍስን ለማለስ ነፍስ መስረጃውን ለማደገፍ ያህል ነው እንጂ ትናል የለም ማንጎራገር የለም ይሄ ያዘን ብላ በልሽ በዚህ ማ አሁን ما ايه يلم ايه زين بلو بنتنا لا ايه تشالو نعم ايه كسعودية او الرسالة لا ايه نونيان سانا بالا نسويو عبد الكافي نعم لا ايه تشالو نعم المغربين نعم او آه، بطوو او امم صح نونيان سانا باو نعم نونية من القيم سانا ما رأينا يا أخي إيه سعودية وشو نمو هدو علام بدأوا يدخلون شيئا فشيئا في الكفر እንደ መንሀጅ ቅብላ ስላለ እኮ ነው እንጂ መንሀጅ የጠፋ እኮ ነው እናንተ ላያችሁ እንጂ እም እንደው የመን ሺአ ባይወስዱ ኑሮ እዛ ነበረ እም አብዱልማን ማ المغربي نعم ايه مطوعه ايه انتنا فكان في برنامج ايوه في سواعي الاخام يبالالو ايوه مثلا ايش እሺ ፊ ዙክሩ በዚህ ማለት ሀላል አለ ነሺዳው ሳይሆን በሐርብ ግጥም ላይ ይቻላል ና በሐርብ ውጊያ ጊዜ ይቻላል በውጊያ ጊዜ ይቻላል ለመነሳሳት ማለት እኮ ነው አይ በራሱ የግጥም አነባበቡ ምንም ችግር የለም እሱ ዜማ እንትና ማድረግ የለም ይሄ ክላሲካል ነው አለ አይ ክላሲካል አይደለም ግጥሙን ሲያነቡ ልክ እንደ ቂራት ማለት ነው። እንደ ቂራት አሁን አሳምረው ግጥሙ አሁን ፈውዛን ላይ እንደሚያነቡት ፈውዛን አሁን ለፈውዛን ይቻላል። እሱ ምንም እሱ ምን ታዲያ ዜማ ማሳመር እሱ ምን ታለ ዜማ ማሳመር ከእንትና ጋር ከክላሲካል ጋር ነው እሱ ነው እንጂ ለኛማ ይቻላል። አሳምረ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ጥሩ ማሳመር ኋላ ሐራም በዜማው ምንም ትናለው የዝም ብሎ ሙዚቃ መሳሪያ ሲቀላቀልበት እሱ ነው። እሺ ፊ ዙክሩ ፊል ቀውል በለው ፊ ዙክሩ ፊል ቀውል አትምን ነው ቁርስ አልበላ ለየብቻ ካሉ ጥሩ ነው። ለየብቻ ካሉ ጥሩ ነው። ለየብቻ ካሉ ጥሩ ነው። ለየብቻ ካሉ ጥሩ ነው። አማ ጀማዕየን ማ ረአይና ማ ረአይቱ በብዙሃን ሆኖ ማ እሺ طيب يقول الشاعر ገጣሚ እንደዚህ ይላል في ذكر في القول ንግግሩን ደግሞ በማስዋብ በማስዋብ ማለት እኮ ነው ውበት ለማድረግ በማስጌጥ ይቻላል ማለት እሺ በማስዋብ በለው በለው ተዝይኑ ሹፍ ለባጢልህ ንግግሩን ደግሞ በማስዋብ በለው በማ- ትክክል ነኝ እ في زخرف ተዝይኑን አይዋ ማሳመር ነው ደግሞ ባጥሎቹን ለማሳመር ነው ሹፍ والحق ንግግሩን ደግሞ ማስውብ እይወ ባጥሩም ማሳመር ተብሎ ይጠራል። እዚህ ላይ ሹፍ ንግግሩም ማሱብ ማለት እይወ ባጥሩን ቆሻሻ ነገር ማሳመር ተብሎ ይጠራል። ግልጽ ነው እንዴ? ፊ ዙክር ፊል ቀውል ተዚኑ ሊባጥል ይበለው እ ዝም ብሎ ንግግር ደግሞ ዝም ብሎ የሆነ ነገር ነው። እሱ ደግሞ ለማሳመር ይሞክላል። ሽንጡን ገትሮ ነው የሚሮጠው። ሱብሃንአላህ። እሺ ወልሐቁ ቀድ ያዕተሪህ ሐቅ ደግሞ ይመጣበታል። ያዕተሪ በሉኝ ይመጣበታል። ያዕተሪ ነው እንዴ? ይመታል። አዎ አይን ነው። ምን ነው ነጥብ አለው ነው። ያዕተሪ በለዋል። ያዕተሪ አይላ አለ ያዕተሪ በላ አንተ ያዕተሪ አለም ያዕተሪ አይላ እንዴ? ወረቀቱ ነው ጠብ ብሎ እሺ አለ እዚህም ላይ እንደዛ ነው። ያ ኪዚም ላ ተተቢ አልመጥበዓ ይሄ ከመስል የሚመጣ አለው ዳር ልቃህራ እያለን ኢብን አዝም ይላል በአንሳር በእሲ ወልሐቁ በለው ቀድ ያዕተሪ ይመጣበታል ይመጣበታል በለው ይመጣበታል እሺ ምኑ ይመጣበት ሱኡ ታዕቢር በለው መጥፎ አነጋገር ነው ይመጣበት ሐቅ ደግሞ ሹፍ በሐቅ ላይ መጥፎ አነጋገር ይመጣበታል መጥፎ ንግግር ነው ይመጣበት የመጀመሪያ አልገባም እዚህ ላይ የመጀመሪያ ገብቶልሃል አልገባም የትኛው ፊ ዙክር ፊል ቀውል የምለው في القول ንግግርን በማስውብ ንግግሩን በማስውብ ጥሩ ንግግር ማለት ይሄ ለአንድ ንግግር ይሄ ንግግር ጥሩ ነው ብለህ መናገር ተዚሁን ሊባጥል ይበለው ባጥሩን ማሳመር ተብሎ ይጠራል። ቅድም እንትን አላልኩም አንተ ሰላም አለይኩም كم حياكم <coughs> alxamdulilah alxamdulilah eh, waya niyamo yadhe alxamdulilah wayadhe alxamdulilah waya wayadhe alxamdulilah ee ee ee نانجر فين نانجر أمراض تما ولا نانجر أمراض تما نانجر أنا لك حاجة ولا جرت لنا نانجر له من بين ربي سنعنجس إن شاء الله نعم ايه ايه ايه ربي سنعنجس إن شاء الله ጠይብ ይሁን ንግግርን በማስውብ ይሄ ንግግር ጥሩ ማለት ማለት አይዋ ተዚም ቢባጥኒ ባጥኖቹን እያሳመርክ ነው ይላል። ሹፍ <clears throat> ይሄ ንግግር ጥሩ ነው ማለት ማስወብ የለም ማስወብ ባጥሉን ደግሞ ቆሻሻ ነገር እያሳመርክ ነው ይላል። ሼ ሻዕር ቃል ነው። ገባ ሀቅ አንዳንድ ጊዜ ደግሞ መጥፎ አነጋገር ንግግር ይመጣበታል ሀቅ አልገባም እንዴ አሁን አሁንም አልገባም እንዴ አቡ ፋጢማ ሱኡ ተዕቢሪ ሐቅ ሆኖ በመጥፎ ሊገለጥ ይችላል ነው አዎ እሺ ሐቅ ላይ ደግሞ መጥፎ ነገር ይመጣበታል መጥፎ ንግግር ወደዛ እንሂድ እንዴ ወዴት ችግር የለውም ለእናንተ ነው እሺ እዚህ ላይ አልገባህ። ሹፍ ወልሐቁ ቀድ ያዕተሪ የሚለው ወልሐቁ ሐቂን ደግሞ አንዳንድ ጊዜ ይበለው ቀድማ ተቅሊል ነው። አንዳንድ ጊዜ ደግሞ መጥፎ ንግግር ይመጣበታል ሐቅ ላይ አይመጣም እንደ በነገ መጥፎና ሐቁና ባጢሉ ተቀላቅሎ ይመጣል ማለት ነው። ይኸው በሐቅ ላይ አንዳንድ ጊዜ መጥፎ ንግግር ይመጣበታል። መጥፎ አነጋገር ነው በሐቅ ላይ የሚመጣው ገባ። ይሄ ሻዕሮ ቃል ነው። እሺ ሀዛ ሙጃጁ ነኺል ወደዛ እንዳትሄድ የመጀመሪያው ያኛው ይሄንን ብቻ ገብቷል ወይ አዎ እንዴት ነው የገባው እሱ ፊ ዙኽሩፍ ልቀውሊ ዙኽሩፍ ልቀውል ብሏል ይላል ቁርአን ደግሞ ሸይጣን ደግሞ ንግግሩን አሳምሮ ያመጣልታል ይላል ሱረቱል አንዓም ውስጥ ዙኽሩፍ ልቀውል ወልተስጋ ኢለይህ ለአፍኢደቱን ለምንድን ነው ከዛ በፊት ቀውል ጉሩራ አነጋገሩን ደግሞ አስውቦ ጌጥ አድርጎ ደግሞ እይወ ለሰው ደግሞ ይጥላል ሸይጣን እም ፊ ዙክሩፍ القول ንግግሩን በማስዋብ ላይ በማስዋብ ላይ አይወ ባጥሩን ለማሳመር ነው እንጂ እንትን አይደለም ንግግር ደግሞ ጥሩ ነው ማለት ይሄ ሻዕር አነጋገር ነው እንጂ ሐዲስ አይደለም ያ አኺ እ ዋድህ ነው ወልሐቁ በለው ንግግር ሐቅ ላይ ሹፍ ሐቁን ደግሞ መጥፎ ንግግር ይመጣበታል ተውሂድ ላይ በአቂዳ ላይ በአይዋ በሁሉ አይዋ ያልታሰበ ነገር ነው መጠበት ይሄ ሻዕሩ አነጋገር ነው طيب واضح ነው تقول واضح هذا ነው? مجا- آه. واضح ነው أنقذ. እንዴት ነው የገባው እስቲ ዙ- في زخرف القول تزيين لباطله ማለት በመ- በጥሩ ንግግርን በማሳመር ባጢልን ያስ- ያስውብበታል ቆንጆ ያስመስልበታል ማለት ነው طيب على كل يلا ايش على كل ايش طيب آه. قد تقول تقول هذا مجاز ትላለ ራያ هذا بلا هذا ሙጃጁን ይሄ ቱፍት ነው። ቱፍት ታውቃላችሁ እንዴ? ቱፍት አይደለም ምንድነው ነው? ርቅ ማለት እኮ ነው። ሪቅ እሱ ነው። ይሄ የነህሉ የንብ ደግሞ ቱፍታ ነው ትላለው። ተምደሁ በለው ይሄ ደም ሹፍ ሙጃጅ ማለት ቱፍታ ምንድን ነው? ቱፍታ ነው። ምራቃው የነሃል የንብ ምራቅ ትላለህ። የንብ ምራቅ ትላለህ ምን ለማፈለግ ተምደሁ تمده ይሄ ንግግሩ ደግሞ ተ የንብ ምራቅ ይመስላልም ትላለህ ለማሳመር ከፈለክ ማለት እኮ ነው ግልጽ ነው ሙጃጅ ማለት መ እ? አይ ሪቅ ማለት እኮ ሙጃጅ ማለት ሪቅ ማለት እኮ ነው ያው ዝም ብሎ እንትና ይሄ ንግግሩ እንደ ማር ነው የሚጣፍጠው ትላለህ ገና ነው ጀዋቡ ገና ነው እም እዚህ ላይ ሹፍ ተቁሉ ትላለህ هذا ሙጃጁ النهل ይሄ የኔ ምራቅ ምራቅ ተምደሁ በጣም ጥሩ ነው ይሄ በጣም ንግግሩ በጣም ጥሩ ወይም ተሻ ከፈለክ ደግሞ ለማር ለማር ምን ዛቀይን ያ አክታ አዘናቢር ይበለው አዘናቢር አረ የተበጣ እዚህም ጋር አክታ አለው እዛም ጋር አክታ አለው ሙልክ ሙክተልህ ማለት የተለያየው አክታ ትላለህ ራሱ የቅድሙን እንትን ንግግሩን ከፈለክ ይሄ ታሱ ይባለ ደግሞ ባጥኑን ደግሞ ታሱ ይባለ ከፈለክ ደግሞ እ አይዋ እንዳክታ ታረጋለ አንተ ማሰራ ነገር አለ እንደ ይላል ዋብ ነው ዝም ብሎ በልጂ ዘቀይ ማለት አሬ ሙጃጅ ማለት ሪቅ ነው አ ወይን ቁልተ ዛ ቀይእን ያክታው ማለት እኮ ነው። አዘናቢል የተለያየው ማለት እኮ ነው። የተለያየው እዛን ጋር ያዘን ብላ እዛም እዝም እዝም ተ ለማር እንደዛ ትላለህ ከፈለክ እምበተኛ ማሪም ይጠላል ይባል ስባል አልሰማክም። እምበሚል ሰው ማሪም ይጠላል። ስጋ የማይበላ አለ አሁን ዱንያ የለም አለ። ወተት የማይጠጣ አለ። ሐሩም ሐረመ ዐለይሂ حر ح... لا عياذا بالله حرمت عليه شيطانه የራሱ ሸይጣን ነው እንትን ሐራም ያደረገበት እሺ እሺ ወላኪን ሸይጣኒ አይዋ አላህ ደግሞ የራስን ሸይጣን ደግሞ እንትን አድርጎልኛል ነብዩ ሰለላሁ ዐለይሂ ወሰለም አይዋ ገራገር አድርጎልኛል በኔ እጅ እንዳልወጣ እንዳይወጣ አድርጎልኛል ይላል እሺ إن شئت أن تمدح العسل عسل تقول. እሺ ሹፍ እንሽ ከፈለክ ደግሞ ማሪን ከፈለ ለማውደስ ከፈለከው ማሪን ደግሞ ለማሞገስ ከፈለከው ለማውደስ ከፈለከው هذا مجاج النحل ይሄ ጥሩ ነው በጣም ደግሞ ሚራቁ የዚህ ማ- ማር ደግሞ ከበላው በኋላ ሚራቁም ትሉ ትላለህ ወይን ወይን ዘመምተሁ ذممته قلت አይዋ ሸትም ለማድረግ ከፈለከው هذا قيء ይሄ ትላለህ አው ይሄ ደግሞ አክታ ትላለህ ለማር ይሄ አክታ ይመስላል ይሄ ማር ትላለህ ማሪን ደግሞ ለማውደስ ከፈለከው የዚህ ደግሞ ምራቁ እንዴት በጣም ጥሩ ትላለ። ከፈለክ ለማር ደግሞ አኪታ ትላለ። ደግሞ የተለያየ አኪታ ትላለ። ያንተ ነገር አይገባም አይገባንም። እሺ በደሉ ይሄ እንትና እኮ ነው። እሺ በድሉን ወበደሉ በድ እሺ ጠይኡ የምምለው እሺ ወበደሉ ነህሊ ተቁሉ ዘና ሹፍ መሀር ቦታውን ደግሞ ዘናቢር የተለያየውን ታስቀምጣለህ። ሹፍ እዚህ ተቁሉ ሀዛ ሙጃጁ ነህል የምለው ሃዛ ሙጃጁል ዘናቢር ትላለይ። ከፈለኮ ይሄ ማር ደግሞ አይረባም ትላለይ። ዘናቢር ደግሞ የተለያየው ይሄ በደል ማለት አንዱ ለአንዱ የሚገባን ቦታ አታስቀምጠውም። እዛው በደል የሚባለው የትክ ምንድን ነው መተካቱን ቦታ ደግሞ አታስቀምጥም። ዮ እዚህ ላይ ጠይቁ የሚለው በደል ነው። ተተኪ ማለት እኮ ነው ወበደሉ ነህሊ የነህል ቦታ ተተኪ ምን ትላለህ አዘናቢር ትላለህ ደግሞ የተለያየ ትላለህ እዚህ ላይ አልገባችሁም ሹፍ ጁምዓ ቀን ምን ነበረው ዙር አይሰገድም እንዴ በደል ማን ነበረው በደሉ ተተኪ ማን ነው ጁምዓ ነው ሙብደል ማን ነው زور ዙሁር እኮ ነው ይሄ መህሩ ጥሩ ማለት وهذا ሙጃጁ ነህል የሚለው وهذا ሙጃጁ ዘናቢሩን ቦታው ነህል ነው አልከው ለማር የሚገባውን ቦታ አላስቀመጥከውም አንተ። አዎ ዝም ብለህ ደግሞ ማር እንደ እንደ አኪታ ለምን ትላለህ? ለማር አይቻልም ለምን ትላለህ? የዚ እንትና ይሄ ሉጋውን ያረ ያረግ እኮ ነው እዚህ ላይ እናንተ شوف فالبليغ يقلب አልሐቅ ባጢና እዚህ ላይ አልገባችሁም። ከፈለክ ለማር የሚገባውን ከማር ጋር ታስቀምጣለህ። ከፈለክ ደግሞ ለማር የማይገባውን ታስቀምጣለህ ይሄ አኪታው ደግሞ የተለያየ ትላለህ ለማር እንዴት አኪታ ትላለህ በደሉን ወደ ሙብደል ለምን ታረጋለህ ተተኪውን ደግሞ ወደ ሌላ ለምን ታረጋለህ ማለት እኮ ነው ፈልበሊጉ በለው فالبليغ የቅድሙ يقلب እናንተ الحق ያላችሁ ማለት እኮ باطلا ነው በሊጉ ፈሲሁ ወጮላው እሺ يقلب الحق باطلا ገባ አሁን እዚህ ላይ ሐቁን ደግሞ ወደ ቆሻሻ ይለውጣል ወደ ባጥል ይለውጣል ወልባጢለ ሐቀን ያደርጋል ቢበላጋቲ ይህን ሴ ራሱ ንግግር ምንድን ነው ያልከው? እኔ አቃተኝ። እሺ እሺ ፈሐዘር ሚን ሀዛ ፈሐዘር ሚና ዝም ብሎ ሐቁንና ሐቁ ወደ ባጥል ከሚለውጠው ሰው ባጥሉ ወደ ሐቅ ከሚለውጥ ሰው ከሱ ሸሽ ማለት እኮ እንዳትጠጋ። ሹፍ ማርን ደግሞ አክታ ለምል ሰው ሸሽ ማለት እኮ ነው። ለአክታ ማር የሚለውን ሰው እንዳትጠጋ ማለት እኮ ነው ገባ እዚህ ላይ እ እ لهذا حذر من النار. النبي صلى الله عليه وسلم እሺ ምን ፈሲህ ሊሳኒ من فصيح اللسان አይዋ ከጮሌ ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነው ያሸሹት ማለት እኮ ነው አራቁት ከ- ከጮሌ ሰው ጋር እንዳትቀመጡ ማለት እኮ ነው ዝም ብሎ الذي يتخلل ብሊሳኒህ بلسانه በራሱ ምላስ እንደዚህ የሚ- የሚ- የሚያለበልብ ማለት እኮ ነው ምናምን እንዲህ የምለው የሚያለበልብ ነው እሺ እ ምንድነው እና እንዲ ሁሉም ቦታ የሚነካማት እኮ ነው እንደ እሳት ምላ አይደለም ከማት ተካለሉ በቃ ብለሰና አይዋ እንደ ላምቷ ደግሞ በራሷ እንትና ቀንድ ደግሞ እንዲ እንደምትሆነው ማለት እኮ ነው በላሷ ሚላት ማለት እኮ ነው تتخلل بلسانها أيوة بلم أيوة نعم براسها من ما تكون نعم سبق القلم السيف يلا إيشي قاب إيشي أجن إيشي حذر من هذا براسها شوف عندي ثلاثة إيش ما تكون امم ينتنا يا رجل سلم دي ها طيب يلا ايشي وقال ان من من من البيان لسحرا من ده زابلون النبي صلى الله عليه وسلم يذكر በጣም ግልጽ ከሆነ ነገር ደግሞ ሲህር ታገኛለህ አለው። በጣም በያኑ ህድ ካለፈው ግልጹ ደግሞ ኢፋው ሀድ ካለፈው ከድንባር ካለፈው ወደ ድግም ትሄዳል ማለት እኮ ነው። በያን ማለት ምን ከዚህ ጋር እንትን አለ አማርኛ አገላለጹ ደግሞ ሀድ ካለፈው ከድንባር አለፈው ያችኛ ይሄ መዝጊዱ እንደዚህ ይላል። አንድ ሰዓት ሙሉ ስለ ምን ያ ከፈድሉ ምንድን እንትን አለው ይሄን ያህል ሙሉ በልሺ يعني يسحر أسماء الأسماع አይ ማስሚያዎቹን ደግሞ ይደግማል እም አርቶ እኔ አንተ ንግግር አልሰማ የክሌም በስተቀር ኢማም መነሱ ማን እ محمد ناصر መሐመድ ናስር አይዋ ናስር الدين አልባኒ ነው طيب ها ሼክ ሳሉ ኡሰይሚን ይጫወታሉ አንድ ጊዜ ደግሞ መኪና ተሳፈርኩ ይላሉ። ተሳፍሬ እየሄድኩ እያለው የሆነ ምሽዋር ይሄ ትንሿ መኪና የሚነዳ አለ ምሽዋር ማንስ ማን አንተ አለኝ አለ አንዱ ይሄ ሹፌሩ ቁልቱ ሳልህ ዑሰይሚን አልኩት ለሰውየው ሼክ ሳልህ ዑሰይሚን አለ አንተን አልኩ ለሹፌሩ قال الشيخ عبد الله بن باز علي لا ሳቀኝና ቁልት ለው ሼክ አብዱላህ ብን ባዝ እነሁ አዕማ እኮ ነው አይመለከተውም አይነዳም አንተ ለምን ያለ አልኩት ጠጣለ እሺ ያስቃል እሺ በል እሺ ውሸታቸው መስሎት ነው እሱ አዎ አይ እሱማ ውሸት መስሎኝ ነው ውሸት መስሏቸው ነው ለዛ እንደዛ ይቀልዱበት መስሎት ነው። طيب እሱን እየቀለደባቸው እኮ ነው እሱም ሰሩ ሰሩለት ሼክ ብን ባዝ ላይ ያቁዱ ሰያራ አዕማ ናቸው እሳቸውማ አይመለከቱም አይዋ አንተማ እያያለም እንዴ አማ ገይሩሁ ሼክ ብን ባዝ ሌላ የሚባል አይደለም እንዴ አለኝ እም፣ አገራችን ውስጥ እሳቸው በስተቀር ሌላ የለም አሉ እሺ የለው እም፣ قوله فانظر رحمك الله كل من سمعت كلام أهل زمانك خاصة خاصة فلا تعجلن ولا تدخلن في شيء منه هذا في وقت المؤلف المؤلف ይሄ በተሞ ኢማም አልበባሪ ዘመን ነው ኤይ የዛሬ ስንት ዓመት ነው ሁለት መቶ ስንት ነው لعل في ስንት ነው 329 ነው قريبا من الق- السلف الصالح አይደለም ايه هو يعتبر من لما السلف ነው نعم يعتبر የዛሬ ስንት ዓመት ሺህ ምናምን ነው امم طيب የዛሬውስ والمؤلف يكاد يكون معاصرا እሺ والمؤلف يكاد يكون معاصرا ኢማም አልበርባሃሪ ደግሞ أحمد አይዋ ኢማም አልበርባሃሪ ይቀርባል ደግሞ ወደ ለማቅረብ ደግሞ አይዋ ይገደዳል ብሎ እዛ ላይ ወልሙአሊፉ የካዱ ይቀርባል የኩኑ ለማሆን ሙዓስረን ኢማም አህመድ ዘመን ለማሆን ይቀርባል ወደዛ ይቀርባል ከኢማም አህመድ ደረሳ ላይ ነው የቀረው لأنه من إيه. تلاميذ شوف ايوه والم... تلاميذه. شوف والمؤلف رحمه الله يكاد يقربال يكون لماهن معاصر الامام احمد بلو ኢማም አህመድ ደግሞ አንድ ዘመን ለማሆን ይቀርባል የእሳቸው ዘመን ለማሆን ማለት እኮ ነው እሺ لأنه من تلاميذ تلاميذه የኢማም አህመድ ደረሳው ደረሳ ኢማም አህመድ ከኢማም ደረ- አህመድ ደረሳው ነው የቀራው የኢማም አህመድ የኢማም አህመድ ደረሳው ከኢማም አህመድ ደረሳ ነው የቀረው ማለት እኮ ነው። ከኢማምም ከኢማም አህመድ ደረሳ ደረሳ ላይ ነው የቀረው። እሺ ዋضح ነው። ከኢማም አህመድ ደረሳ ላይ ማለት እኮ ነው። ምን ተላሚዲ ተላሚዲ ከኢማም አህመድ ደረሳ ላይ ነው የቀረው ብለው እንትን ይከላስ يقول هلال لا تجعل في قبول كلام أهل زمانك كلام أهل زمانك لما قبل دمو اندا تكل اسكم ترقاقت ما تكونوا أين هو من عصرنا الآن من عصر- من عصرنا الآن ከዘመናችን ጋር ስናመሳሰል ስናጻጽር ከሆነ አንድ ላይ የምናደርግ ከሆነ ም- ሰማይና ምድር ነው እስቲ ምን ያህል ነው የምንጋ- የምገናኘው عصر الأهواء وعصر الجهل ايوه شوف اين هو اين هو من عصرنا الان ከዘመናችን ጋር ስናነጻጽር ምን ያህል ነው እስቲ ምን ያህል ነው عصر الأهواء عصر الاهواء ዘመናችን تعجب ነው እዛ ላይ አሁን شوف علامه التعجب ቃል አጋ ነው አይደለም እንዴ لا بعيد ነው عصر الاهواء በለው የስሜት ዘመን وعصر الجهل የ- የ- የድንቁርና ዘመን وعصر الاختلاط ايه العالم بعضهم ببعض بعضهم ሴቶችና ወንዶች አንድ ላይ የሚኖሩ ማን ከለከለው የትኛ ክታብ ነው የከለከለው ተቀላቅለው ደግሞ አንድ ላይ መቀመጥ ይችላሉ በነቢዩ ስላ ስለም ዘመን አይዋ ክታብ ደግሞ የሚሰሙ እንደዛ ነው ይላሉ ብሎ አንዳንድ ጃህል ዶክተር በአፍ እንትና ያሉት እም በትምህርት ቤት ላይ መማር ምን ሆነ ማን ነው ያስን ዛሬ የሆነ ግቢያቸው የሆነ ሰው ሰው ሞቷል። አይ ሰው አልሞተም፣ ግን ኪታብ ምናምን ይጀምራል ብሎ አንድ የሆነ ነው ሰው እ ትንሽ እንዳይረብሻቸው ሄደው ሊያናገሩ ሰው እንዳይጀምር እንዳይጀምር እንዳትመጣ የትዛ ነው እክትላጥላል ዋና ራእይቱ የዛሬ ከሰባት ዓመት አካባቢ የተጻፈው እንትና መጀላ አግኝቼው አብዱልዓዚዝ ልመቃሌ የጃሚዕተ ሰንዓ አሚር ነው እንትና ዳይሬክተር ነበረው። በዛን ዘመን ጽፎ ነበረ። ምንድን ነው የጻፈው? እክትላጥ ይቻላል አለ እና ጻፈው። በዛን ዘመን ሴቶችና ወንዶች እክትላጥ አድርጎ መማር ይቻላል ብለው ጻፈው። የሼክ ቢን ባዝ በሱ ላይ ረድ ያደረጉም አለው። በቅርብ ጊዜም ደግሞ አንዱ ጽፎ ነበረ። በሱ ላይም በዛን የዛሬ አስራ አምስት ዓመት በፊት እሳቸውን የጻፉ ረድ ያደረገው አለ። ኢዘን አንዳንድ አሁን ዝም ብሎ በቅርብ ጊዜ አሁን ተምሮ እክትላጥ ይቻላል ዘሩራ ምናምን ኢዛ እክተለፈት ሙምኪን በሩ ደግሞ ከተለያየ ይቻላል። ጃሚያ የሚባለው በር ከተለያየው የወንዶቹ ለየብቻ የሴቶቹም ለየብቻ አብደል አብደል አልማን ነው እዚህ ላይ ዙሪያ የጻፈው አብደል ዒሬኒ ይኸው ጽፏል በዚህ ዙሪያ አብደል ዒሬኒ ጽፏል ኢዘ እክተለፈት የዑለማዎቹን አራ ይዞ በጃሚያ ውስጥ ማማር ይችላል ኢዘ እክተለፈት አብዋቡ ማውጫና ማግቢያ የሴቶችና የወንዶች ከተለያዩ ወልፉሱሉ ሙተባዒዳ ጠረጴዛ ደግሞ ከተለያየ ከተራራቀው ይቻላል لعل هذا القول ይሄንን እዛ ላይ አንዳንድ ዑለማዎችን ተናይዘዋል አላ ኩል ደግሞ እኛ የምንለው ማተው አብዛን ነው ሴቶች ኤይ ላለ هذا القول ከዚህ ጋር ደግሞ እሱ ንግግር ይዞ አንዳንድ ዑለማዎቹ ይቻላል ያሉ ሰውየው ዓለም ነው መቼም ይሄ ቆሉ ጥሩ ነው ናም በሩ በዛ ሴቶቹም መግቢያ በዚህ ከሆነ ወንዶቹም በዚህ ከሆነ ኩርሲዬ ደግሞ ከራሲ ደግሞ ምን ላይ ይሄ የሚቀመጡበት ደግሞ ከተራ እንትና ከተለያየ በጣም ከተራራቀው ይቻላል። ለአላ ይማ አይቻልም። ያው እክትላጥ አላለ እንዴ ነሰሼ ለአላ ማቶ ይመረጣል። والله አለም እንደዛ ነው። ይመረጣል። ሰው ዋጅብ ነው ባለው ያፊ አስተግፍሩላህ ዋጅብ ነው። አዎ አስሩል ጃህል ነው። ለማ አብዛኛውን ስንመለከት የብዙሃን ስንመለከት አስሩል ጃህል ማለት ላ ተሱቡ فإن, فإن الدهر لا لا تقولوا لا تسبوا الدهر فأنا الدهر وأنا منقلب إلى لا دم نعم طلوا نعم، نصر نعم رجعوا طيب من معناتنا إذا لم تقصد بالله عز وجل الله هندمو نيا ودي الله ካልፈለከው ወዲ خالق لا تسبوا الدهر مات <coughs> إذا لم تقصد أن الله فيه الله استنوا قال بلغ دمو قصدك على ካላረከው أما إذا كان فيه البشر ሰው አለበት ካልከው ማስለብ ይቻላል ሰው አለበት ካልከው ማስለብ ይቻላል እንትናውን ምን ምን ገባል እዚህ ላይ ፈልገበት شوف لا تسبوا الدهر لأن الله هو الدهر ነው لا تسبوا العصر بقصد الله الله ነው እንደዚህ ያደረገ በማለት ሰው ነው እንዳ شوف አላህ ነው እንደዚህ ያደረገ በማለት ደግሞ እንዳሰድቡ እንዳትራገሙ ማለት እኮ ነው እንዳትረግሙ ማለት እኮ ነው ነገር ግን ሰው ነው አበላሸው ካ- ካላችሁ ይቻላል ይህንን ዘመን ይህንን መስጊድ ግቢ ነው ማን ያበላሸው? ሙሐመድ ናስር ነው። እንዳበላሽ ያደረገው ማን ነው? ሰው ነው። ከዛ ላይ ተባሉ ኢዛ ቀሰድተ መክሉቀን ይቻላል ወኢዛ ቀሰድተ ኻልቀን ላ ዩምኪን ገባ። እዚህ ላይ ዋዘኖ ተክም ጥሩ ነው። ማሻአላ መሰረት ጃህማ ማሻአላ ኢዛ ቀሰድተ ልኻሊቀ ላ የጁዝ ወኢዛ ቀሰተ ልመክሉቀ ይቻላል ናም ወኢዛ ቀሰተ ልአክተራ ጃህሉን ማታውን ሱና በስለሉ ማለት እኮ ነው። አሁን እሳቸው ነው የፈለጉት ሱና ያላዙ ሰዎች በጣም በርከት ስላሉ ነው። ገባ እንደ ያፈ በል እሺ ሐታ አስበሃ የሙጁ ቢል ሐታ አስበሃ ዘመኑ እስከሚሆን ድረስ የሙጁ በፊትና ደግሞ እንደ ማዕበል ደግሞ እንደዚህ እንደሚሆን ማዕበል የሙድ ማለት የሙጁ بعضهم في بعض እ፣ ምንድን ነው እስከ ማ- እንደ ማዕበል እንደዚህ በፊትና እንደምዝ ምንድን ነው ይሄ መላትም መላትም ነው አዎ መላትም ነው እም طيب والشرور بشر والأفكار በሸሮች ማለት ነው በተለያዩ ሀሳብ ወለዱ الآن والعدو الآن እዚህ ላይ ሐታ يريدون አስባህ የሙጁ بالفتن ማለት ሐታ የተሐረኩ በለው በፍትና እንደምንቀሳቀስ ማለት እኮ ነው እም እንደዛ በለው እሺ በሸርና በተለያዩ ፍክራ ማለት እኮ ነው العدو الآن ያኛ አዲስ يريدون ፍክራ ያመጣል قلب الدين አይዋ ወለዱ ደግሞ ይፈልጋል ደግሞ قلب አይዋ ዲንን ለማ الدين አይዋ ረአሰን አላቅብህ ረአሰን። ዲንን ለማለወጥ ይፈልጋል ደግሞ ወደዛ ወደ ድሮ ዘመን ወደ ጅህልና ኢላ አያም الجاهليه الاولى ሴቶቹን ደግሞ ታር- ተበሩጅ አድርጎ ይውጡ ሱሪት ማድርጎ ይውጡ የፈለጉትን ነገር ማድረግ ይችላሉ ይበል ምን ችግር አለ ማን ከለከለው አሰላሙ አለይኩም وعليكم السلام ورحمة الله كم نجا هي كم ما ترى والله بيجوا ماذا خلاص أنا بكار طيب إن شاء الله طيب إن شاء الله قلب الدين رأسا ما على عقبه دين النمور دروما روما من لا سفل لقال له ورد ሴቶቹ ደግሞ ራሳቸውን አሳምሮ በሚወጡበት ሰዓት ከማንኛውም ሰው ጋር ውላ ለምን ትጠይቀኛለህ? እንደ አውሮፓያን አሁን ኢኮስኪዝ ምን ምን ነው አፎ እንዳለ ምንድን ነው ይሄ ኢኮስኪዝ ምንድን ነው አፎን አፎን ብላ ሌላውን ትስማለህ ከማሯ ጋር እየሄደች ያዘን ብላ አፏን ምን አፏን እዚህ ላይ አለ ምንድን አለው አነ ዙርቱ ብሪታንያ አንድ ወር ምናምን ያህል ነው። ሊዲዝ እና ለንደን አካባቢ የሆነ ዘመድ አለን ዘጊር የመጣው አርደል ፊትነት ወልዓዛብ ነው። ሰው እዛ ጋር አለው ወላሂ ትክክለኛ ኢማን ያለው ሰው በስተቀር ይጠፋል። ተረጃት ወላኪን አልሐምዱሊላህ ረብል ዓለሚን ዚያራ አግኝቻለሁ። በቅርብ ጊዜ ምን አውስትራሊያን ፈረፈቱ ዛሬ ስምንት ወር ትቻለሁ። ወላሂ hmm. እንደው ሰው ደግሞ እችኛ ነፍስያን እሽባዕ አጠግባለሁ ካለው ሮፕ ሀገር ይሄድ ምንድና ሀገራችን እንደዛ ሆናለችም hmm. ያ ዘምላ ድሮ ተበሩጅ ሆና ትወጣለች hmm. እንደውም ከፈለ ፖሊስ በዛ ላይ ዋና ራእይ ተክበረኝ ሰዲቅ አንድ ሶማሌ ነገረኝና ከሱዑድያ ነው የሄድኩት ለአንድ አንድ ወር ምናምን ያህል ነው ወላሂ እዛ ግን ያሉት ኢኽዋን አልዓቂደት አልኢኽዋንይን ነው እም፣ በተለይም ይሄ ገርብ ሀገር ምዕራባውያን ሀገር የሚኖሩ ሙስሊሞች አልዓቂደት አይዋ ኢኽዋንይን ነው መንሀጅ ያላሉ በጣም ጥቂት ናቸው በጣም በጣም እም፣ ማሽ እነዛ ግን ቀውዮች ናቸው እም። قالوا أن البل أن الزوجة ከሌላ ሰው ካ- ካደረች ለምን እንደዚህ ትሆናለች ብሎ ከተቆጣ ባልየዋ በፖሊስ መታ መጥቶ ነው የሚደብድቡት አሉ ሰውየው ምን አገባ ሁርያ አልጠበቃትም ከማንኛውም ሰው ጋር እንስሳ መሆን አለባት ማለት እኮ ነው طيب يلا እሺ እም يريدون أن ይፈልጋሉ نكون تبعا له يريدو يريدون يريدون يريد ايش يريدون ان نكون تبعا لهم ይፈልጋሉ ደግሞ እኛ እነሱን እንድንከተል ማለት እኮ ነው ይሄ ቴክኖሎጂ ዘመን እንድከተል ይፈልጋሉ። ወይፍሪዱ አለይም በእኛ ላይ ግዴታ ማድረግ ይፈልጋሉ። አፍካረሁ የእነሱን ደግሞ ፍክራቸውን ሀሳቦቻቸውን ደግሞ እንድንጠብቅ ይፈልጋሉ። ወፍርዱ አለይና ሲያሲየተሁ አይዋ የእነሱ ደግሞ አይዋ ፖለቲካቸውን ደግሞ እንድንራመድ ይፈልጋሉ። አራምዱልን ይላሉ። ትክክል ነው። በአሁኑ ሰዓት ደግሞ ሲስቴም አሁን ለምን ዩሮፕ ትንሽ አንድ ሁለት ሰጥራ ከዛ ነው ከ ከበይተል አስወድ በይተል ምን አብየድ ዋይት ሀውስ ከዛ የተወሰነ ነገር ላካል። እዚህ ላይ ዋጅቡ ደግሞ 750 ሰፋ እኮ ነው እንደ የሽተሩን ብስም እስላም አስራ ሀያ ሁለት መቶ ሰው ካሰሩ ብላ አሸባሪ ይላሉ። ለወንጀለኛም ዝም ብሎ እርዳታ በዚህ መልክ ነው የሚያገኙት። ጠበቁ ከላስ ለተድኩሉነ ምንድን ነው ጁሁረ መን ቃብለ ቀብልኩም ايوه جهر ضب من ولو دخلوه جحر ضب لدخلتموه صدق رسول الله صلى الله عليه وسلم حذو ال- ايوه القبض إيه؟ لا تنسون سنن من كان قبلكم حذو القبة والقبة عند ايه سبحان الله امم عند من ነው ይሄ ምንትን ነው መጋዝ ነው እ የመጋዝ ጥርስ ነው አ የመጋዝ ጥርስ አዎ እንደ ሱብሃንአላህ እኛም ቢሆን ቀጥላችሁ ነው የምትገቡ ማለት ነው እነሱ ደግሞ የነኩም ቢሆን ለይሰ ልአምሩ ከዛሊከ ላል አንድ ዑለማዎች ይፈስሩ እነዛው ልክ እነሱ የነየቱንን ነገርም ትነይታላችሁ እነሱ ያሰቡትን ነገር ታስባላችሁ ይላሉ ናም ላለ ሀዘ ልቀውል ሁወ ልአውላ የሆነ አንድ አዲስ አበባ የዛሬ ስንት ዓመት ነው የሰማው አንድ ተጫዋች በአውሮፓ ነገር ስሙን እዚህ ላይ እንደዚህ አድርገው እዚህ ጋር አስሮ ኳሱን ስጫወት ታየና በኢትዮጵያ ውስጥ አንድ አስር ሰው አይዋ እንደዛ አድርጎ ነው ያሳደረ ያደረ ይባ- ሲባል ነው የሰማው ሱናውን ተጥቢቅ እያደረገ እኮ ነው እም፣ ያ- በል እሺ እም፣ ያ ምን አና እሺ فعلينا أن نثبت علينا أن نتثبت في ስለዚህ هذا ደግሞ الأمر በተለይም ደግሞ በተለይም ደግሞ ይህንን ነገር በደንብ ማረጋገጥ አለብን ወተወቀፋን ከቲር ምን አሙሪ ونتوقف ብዙ ደግሞ እሙሮች አሉ ከነዚህ ነገር ደግሞ መቆጠብ አለብን وأن ونقبل على على ف- تفهم كلام الله وكلام رسوله ትክክለኛውን የነቢዩ የነቢ አላህና የረሱሉን ስላስ ነገራቸውን ደግሞ መረዳት አለብን ونتفقهه في دين الله ونتفقهه في دين الله بدين ውስጥ በደም ማወቅ አለብን من اطلاق الاجزاء ورايه العام ይላል ይሄ ይሄ شوف የአላህና የረሱሉን ከላም አላለም እንዴ በመጠቀያ ደግሞ ዲኑ ከየትኛ ነው ከአላህ አይደለም እንዴ ጎኑ አንጎ ተናገረና ወደ ጥቅልሉ አሁን ዞረው ዲን ማለት እኮ ነው አሁን فالفقه فيه فالفقه فيه عصمة من الفتن من الفتن ايوه فقه ዝም ብሎ የአባ ሐኒፋና የኢማም ማሊክ አይደለም ይሄ ፍቅሁ ይሄ እዚህ ላይ ኢማም ሻፊዒና ኢማም ሐናብላ አለም ፍቅህ ማለት ፍቅሁ الكتاب والسنة ማለት እኮ ነው ፍቅሁ መናጅ ሰላም የእነሱም መናጅ መረዳት ነው እንጂ ያኛው ፍቅህ አይደለም ፍቅሁ ሰላት አይደለም አንዳንድ ብሎ እንደዛ እንዳትፈሰሩ እሺ ወልፊቁሁ ወልፈህሙ እሺ እ መረዳት ማለት እኮ ነው ቀድ የኩኑ ልኢንሳኑ ከቲረን ሂፍዲ በደንብ ያፍዛል ላኪን ለይስ እንደው ፈህሙን ስታየው ክታቦቹን እንዳለ ያፍዛል ምንም መረዳት የለም ምንም አይረዳውም አይገባም ድንጋ ነው እሺ ፈየኩኑ ፈርቅ የለም መሞኘት የለም እሱና አባማን ይሄ ጅል ምንድን ነው ይሄ ጅል ነው ምን ትሉት جاهل አይደለም ጅል ይሄ ማሂም مهيب አባማ ገጠሬ ገጠሬ በላ እንትን እንደዛ ይቻላል ወላ አሚው ገጠሬና እሱ አንድ ነው ይሄ ብዙ ክታብ ያፈዘና እሱ ፈርቅ የለውም እ ሰው አንበለው بل ربما يكون العامي አህሰን أحسن ነው منه እሱ ብዙ ባያፍዝም ደግሞ እሱ ይሻላል እ أنه يتوقف ይቆማል ደግሞ እነሱን ካገኘ ይቆማል አያልፍም ይሄ ዝም ብሎ መር ነው ይላል እ ويعرف جهله የራሱን ደግሞ ጃህል አውቆ እኮ ነው እነ- የሚቆመው እ የራሱን ጃህል ያውቃል። የገጠረው የራሱን ጃህል ያውቃል። አይ እኔ አላውቅም ይላል። የአሁኑ ግን ደግሞ እኔ ነኝ ይላል። ወላሂ ወለቀድ ኩና የሆነ የዛሬ አመት ምናምን አካባቢ ታዛ ውስጥ ነበር መሻይኮቹ ባሉበት አል እዛ ውስጥ ወላሂ አንድ ጃህል ሁኩም ሲያደርግ ነበር ለህዝብ አሪፍ አልፍ ሀያቲውን ሰውትን የማያውቁ አሊፍ የምትባል ይሄ አሊፍና ባ ላሪፏና ሀያቲውን አይዋ ሰውቱን የማ- የማያውቁ ሁክም ያደርጋል እም፣ ኦሮሞ ነገር ነው እም፣ አብዓደሁ ላሁ ፊናር ስለሰገደ ነው አላህ ያስተካክላል ኢዛት ውስጥ አላህ ውስጥ ያርቀው ሳውስ ለምን አይማርም ያቱ በል እሺም وهذا لا يعرف أنه ይሄ جاهل ዝም ብሎ ናፈዘ እንጂ ራሱን አላወቀም ደግሞ ጃህል መሆኑን አላወቀም ለይሰት المسألة እናንተ ሰዎች ሆይ አለ ሹፍ كثرة ኤይ حفظ እናንተ ሰዎች ሆይ ለይሰት ጥያቄው ደግሞ ጥያ- ጉዳዩ ጥያቄ ደግሞ ህፍዙን ማብዛት አይደለም የሚፈለገው ህፍዝ ማብዛት አይደለም የሚፈለገው أو كثرة كلام ንግግሩ ደግሞ ማብዛት የሚፈለገው አይደለም المسألة مسألة فقه እ المسألة مسألة فقه نعم درسي الرجل درسي الرجل السلام عليكم درسي الرجل ايه يا سيد ايه درسي كان كبرات درسي معرفات الرجل امين امين امين امين الحمد لله طيب يلا ايش ايه والمسألة مسألة فقه ፊቅህም መሰ ጥያቄው ማለት ብዙ ማፈዝና ብዙ መነ- ንግግር አለ የሚፈለገው አንተ እ ምን ያህል ተረታ ነው የሚፈለገው እሺ ولهذا قال صلى الله عليه وسلم እ ሩበ ሙበለግን አው አ ምን ሳሚዒን سامع ሩበ ሙበለግን በለው ይሄ የደረሰበቱ የነቢዩ ሰላም መልእክቱ አው አ በጣም ያፈዘ ነው ከሰማው ሰው በላይ ያፈዘ ሰው ነው የሚፈለገው ከተሰሚው ከሰማው ሰው በላይ የነቢዩን መልእክት የሚፈለገው ሰው ምንድነው ያፈዘ ሰው ነው እም ከዚህ أو አንስቶ እኮ عمل ነው يجتهد. አው አህፈዝ በለው አህፈዝ አህፈዝ የሐዋሳ ነገር እዚህ መጥቷል አሁን ሻሸመኔ የወለይታና የጴንጤ ሀገር ሆናለች ነች እም ለይተ الجهاد يا اخي እም ሰለፊ ዝም ብሎ የራሱን አጎንብሶ የሚሄድ አይደለም ያ ሁሉም ነገር የሚከለከል ነው ሙንከራት ከሙብተዲያ ብቻ አይደለም እነዚህም ማስወገድ ወይም ከመንገድ ዞር ማድረግ እም ሐዋሳም በጣም በርከት ያለው አለ እንዴ? ዋና እዛ ነው። እዚህ ነው ዋናው። በሉ እስቲ ከሰማ ሰው ያፈዘው ሰው ነው የምትፈለገው። ወለ ሐፊዝ ሁጃ ለመን ለም ይሕፈዝ ይላሉ ፉቃዎቹ አልኡሱልዩን። አለዚ ሐፊዛ ያፈዘው ሰው መስረጃ ነው ደግሞ ያላፈዘው ሰው ላይ እሺ فقد يحفظ الإنسان وينقل ويروي ويروي ወይም ፈቀድ አንዳንድ የበሉሽ ፈቀድ የምትለው ሐቂቀተን አለ እዚህ ላይ ይሄ ተቅሊል ነው ሐርፉ ተቅሊልን ወተሽዊቅን ወተክፊርን ወተፍኺምን ነው ናሁ ነው አለም እንዴ ትግረኛ ለምን አታስለምኑ እናንተ? ኦወይ ምንድን ነው? ኦወይ አዎ ማለት ነው አዎ ማለት ነው። ነዓንስ ና ማለት ነው አሃ ነዓን ማለት ቤተ መቀሌ ሁለት ወር አይደለም ሁለት ጊዜ ይጃለው። ነገር ግን አልቆየም። ይገርማል። ማጭ ኢንሻአላህ እስቲ በቅርብ ከሁለት ሶስት ወር በኋላ ሳለል አልቀርም። ኢንሻአላህ ዛት እኛላችሁ እሺ። ጥሩ ያለው መንሀጅ ጠንካራ ሰው ካለው እ ግን እንትና ሁሉም ሰው ትግረኛ ይናገራል። አማርኛም ትንሽ የተወሰነ አማርኛ ኧረ ብዙ ነው እ አማርኛ ይችላል አዎ እና አማርኛ ይችላል። አዎ طيب እሺ فقد يحفظ يحفظ الإنسان وينقل ወይንቁሉ ويروي- ነቅል ያደርጋል ويروي እሺ ይዘግባል لكن يكون ሁና هناك ከመን ሁወ من አፍቀሁ هو ከሱ أفقه የበለጠ ያለ ደግሞ ከሱ የሚረዳው ይሄ ደግሞ ያፍዛል ነቅል ያደርጋል ያ ሰው ደግሞ ይነ- ይነቅላል ማለት እኮ ነው ይዘግባል دين ليلا ستملكا دمو كسو يبلط يمردا سوا الله ربي الله استوتاكو نو عنا نذاكرا مستاو شاو تنقلاتوا ناصيه زي قالكون ناصيه كاذبه خاطئه فاليد ناديه وسند الزبانيه كلا لا تطيعه وسد ناصيه ملوت هذه تنيانات قيل هكذا تنيانات تنيانات سو زي كتيازو منم انتنا امم اسلم እዚህ የሚሉት ነገር ያለ አሉ ናም ናም ላኪን ቁርስ ናሲያ ይሄን ነው ይሄንን ምሉ አሉ ናም ናም አሉ ላኪን እዚህ ጋር የሆነ እንትን አለች ዛክራ እንደ መስታወሻ ኖት ነገር ነው ምትሉት አይዋ طيب يلا رب حامل فقه وهو አንዳንዴ غير ማለት እኮ ነው فقيه وهو غير فقيه ብለው ወ- ሩባ አንዳንድ ጊዜ ደግሞ ፍቅህን ደግሞ ተሸክሞ የሚሄድ እሱ ደግሞ ፍቅህን ተሸክሞ የሚሄድ ስለ- ፍቅህን ክታቦች ብቻ ክታቦቹን ተሸክሞ የሚሄድ ስለ ፍቅህ የሚያውቅ እሺ ገይሩ ፈቂህም በለው ሰውም ማስረዳት አይችልም አልተፈቀሁም ደግሞ አልተረዳውም ማትኮ ነው አንዳንድ ማትኮ ነው ሩባ ማትለው አንዳንድ ደግሞ ፍቅህን ተሸክመው የሚሄዱት ፍቅህን ደግሞ የሚያውቁት በደንብ ደግሞ አያውቁም ማትኮ ነው እሺ ወሐሚሉን ወሁሃም ሁሃምሉን ሰውየው ፍቅህን ተሸክሟል وناقل لل ነቅል አድርጓል ላኪነው ለይስ ቢፈቂህም በለው لكنه ليس بفقيه ስትመለከተው እንደዚህ በጣም አዎ ነቅል አድርጓል ሕፍዝ ያለው ግን ደግሞ ምንም አይችልም والفقه هيبة مم. من الله يعطيها الله لا من سبحان يشاء يا من بلنا سبحان الله عباده. ما رأينا والله ما رأينا ድሮ የቀረኑ በሼክ ላይ ነው እንጂ ወልፊቁ ሂበቱ ምን አላህ አይዋ አንዲ መ- መረዳቱን ደግሞ ማግኛት ከየት ነው ከአላህ እኮ ነው እርዳ እሺ ፋህም ማለት እኮ ነው ፋህሙ ከአላህ ነው እንጂ ከሰው አይደለም ላኪን መን የሻ ምን ኢባዲ ወላኪን ኢዘ ስተገለሃ ኢዘ ስተገለሃ ኢዘ ስተፋደሃ በለው ከተጠቀመው ሹፍ ኢዘ ስተገለሃ ከተጠቀመው ወነማሃ በለው ከጨመረው እንተፋ ቢሃ በለው እዚህ ላይ አልገባም ኢዘ ከተጠቀሙ በዛችኛው ፍቂ ደግሞ ሙንከር ካልሰራው የቁር ሹፍ ትንሽ ኪታብ ቀርቷል። ሞባይሉን ያህል ደግሞ ሴቶቹን ብቻ ከፍቶ ነው የሚያየው። ፊዚካላቸው፣ ጸጉራቸውን ምንድን ኢላ አክር የማ ሀታን ፊ ድቡሪሃ ፊ ፈርጅሃ ለም የስተፊድ ቢል ፊቅ ደግሞ ትንሽ ነው አጠም አበለቱ አን ጠሪቅ عياذا بالله واظنه هو يا أخي أيوة نعم عياذا بالله ايش لكن استغل استغلها إذا إيه كتبتمو إذا استفادها بلو زال بعربية إذا استفادها بلو ونماها ونماها تلمني ونماها كجمروا ما تنو بقرات بمردات እየተማረው ኢንተፋዕ ቢሃ በለው ተጠቀመው ወይን አህመለሃ ዝም ብሎ ሰው አልከተልም ግን አላህ የሰጠኝ በፊቱ ፍቂ ይበቀኛል ብሎ ከቁጭ ካለው ዳዓተንሁ በለው የያዘ ያችኛዋ ፍቂ ራሱ አጠፋለች እንደውም ከሱ ጋር ምጥቃት ድሮ ቀርተናል አናውቅም ይላል ምን አህመለሃ ማለት አይዋ ተር አይዋ ችላ ካለው በለው ችላ ካለው እሺ قوله فلا ልጆች ዛሬ تعجلن ፍቃድ በዝቷል። ቅሩ እናንተ ፍቃድ እያበዙ ነው። ዝም በል ቅሩ። እየመጡ ፍቃድ እያበዙ ነው። እ? ዱዓ አላችሁ መሰለኝ። እሺ ቅሩ። قوله فلا የቀሩትን ፍቃድ ዱዓ تعجلن እሺ እሺ በል እሺ فلا إيه. تعجلن ولا تدخلن في شيء منه حتى تسأل وتنظر وتنظر هل تكلم هل فيه تكلم أحد في أحد من أصحاب النبي صلى الله عليه هذه وسلم وصية عظيمة ورضي ይሄ الله ከባድ عنه ወስያ ነው። هذه وصية عظيمة እ ኢዛ አጀበካ أعجبك كلام አንድ ከላም የሚገርም የሚገርም ከሆነ من أحد የሚያስደንቅ እሺ الدين ከአህድ ከአንድ ሰው ማለት እኮ ነው ፍዲን እሺ أما ሹፍ الكلام الذي في ሹፍ أمور الدنيا አይዋ ሹፍ ካስደነቀህ ዝም ብሎ ከሱ ጋር እንዳትከተል ማለት እኮ ነው። እሱን እንዳትከተል ማለት እኮ ነው። አንድ ከንግግር ደግሞ ከገረመ እንዳትከተል ማለት ነው። እዛ ጀዋቡ አማ ማ ተፍሲልያን አማ الكلام الذي في امور الدنيا فليس موضوع البحث እኛ ስለ ዲን ደግሞ ንግግሩን እየተናገረን አይደለም። እሱ ደግሞ ስለ ስለ አከራ ደግሞ ነው እንጂ እሺ እሺ شوف اما الكلام الذي في امور الدنيا ስለ ዱንያ ደግሞ እሱ አይደለም እኛ እየተናገረን ያለው لكن إذا فليس أعجبك- موضوع البحث ስለ እሱ ሪሰርች እያደረገን አይደለም ስለ ዱንያ ንግግር እንዴት ደግሞ ሱቅ እዚህ ከከፈት ነው መንገድ ላይ ያለው ሱቅ ምን ያህል ገባ ይመጣል ምን ያህል ይቀንሳል እዚህ ላይ ምግብ ከ- ቤት ከተከፈተው ምን ያህል ሰው ይበላል ስለዛ አለ መውዱአችን የኢኮኖሚ ያው የሚያውቁ ሰዎች አሉ። አንድ ያኬ ስንት ነው የሚያወጣው? ሻሸመኔ ከተሸጠ ነው፣ ጉራጌ ሀገር ከተሸጠ ነው። ሐዋሳ ይሻለ ማን ነው የሚያውቀው? ምን ዝም ትላላችሁ? ነጋዴው ነጋዴ ነው አና لكن إذا أعجبك كلام, كلام في الدين فلا تعجل فلا تعجل حتى تنظر تنظر فيه نعم هل هو مؤسس هل هو مؤسس የተመሰረተ ነው በዲን ላይ وأدلة በመስረጃ ላይ የተመስ- የተመሰረተ ነው ይሄ أم ነገር هو من من الراس من من ايش من الرأس الفكر ومن الفكر ከራስና ከቂጡ ነው ያመጣ ወይ ከራሱ ነው ያመጣ ብለህ ማለት አለብህ። ይሄን ሽፍ ሰውየው ከቂጡ ነው ያመጣው ከየት ነው ማለት አለብህ። ምን ራስ የሚለው እነዛ እኮ ነው ያ- ያ- ያ- እውነት እኮ ነው። ምን ድብሩ ነው ከየት ነው ያመጣው? በል ሀዛ ጉታውን ይሄ አረፋ ነው። እንደ ጎርፍ አረፋ ነው። ትሩክሁ ተው፣ ዝም ብሎ ነው። ታውቃላችሁ አይደል? አረፋው አረፋ አታውቁም? አረፋ የማይጨበጥ ዝም ብሎ የማይጨበጥ ነገር እኮ ነው። ልብሱ ከታጠበ በኋላ ዝም ብሎ ላይ የማይወጣ አይደለም። አረፋ ምን ነው የምትሉት? አረፋ ኢላ አማርኛ ካለው መቼም አላውቅም። እሺ أما إن ችኛ ራሱ كان አልሐምዱሊላህ በለው ችኛ አማርኛ ችኛው እ እ በትኛ ትንሿ በትኛ አልሐምዱሊላህ በለው እ እሷን ባናውቅ ኖሮ አንቆምለትም ነበረ። እሺ እ أما إن ፈይዛ كان ቁና አልሐምዱሊላህ አላህ ይጨምርልናል። እ آه. እሺ ሀሳቡ ከገባችሁ ይበቃችኋል። እ لا يقبل እ يقبل. አልሐምዱሊላህ طيب الله أما إن كان مؤسسا مؤسسا أما تفصيليا ما تكون أما في دوني ومؤصلا أصلو دمو بهني نقر مؤصلا مالت تنتو بلو تنتو مسرت شوف تنتو بلو مؤصلا يملو يتمسرت بطنتو لاي بمن لاي على الكتاب والسنة فهذا حق تكل فلا تعجل فلا تعجل في أكد الكلام على عوانه بقزي بس شوف شوف على عوائنه بلو في وقته بلو ሰውየው በተናገረው በዛን ሰዓት ሰውየው እንዳት እንዳት እንዳትይዘው ሰውየው ልክ በሱ በተናገረው በዛው ልክ እንዳትይዘው ማለት እኮ ነው። ልክ እሱ ሲጨርስ ሚዛን ላይ አወሩት። አዋኒህ ፊ ወቅት ይበለው እዛ ላይ አንተ አንተ እዛ ላይ አስፈላጊ ከሆነ አም እንዳይናገር ታረጋለህ። አስፈላጊ ከሆነ ስለ ሙንከራት ምናምን እየተናገረ ካለ ዋዲ ከሆነ ናም ትከለከለዋለህ። ነገር ግን ለም የተበየን አልታወቀም ዋዲ ነው ለም የተበየን እም طيب ና ና እዚህ ጋር ቁጭ በል አይ ለሱ እኮ ነው። እ? ለሱ እኮ ነው አልተመቸ ከሆነ እዛ ጋር ሆነ ና ና ቁጭ በል ይኸው ያው እሺ በል እ አትቀራም حتى ولو عجبتك حتى ولو أعجبتك ቢያ- ቢገርምህም ቢ- ቢያስደንቅም ደግሞ فصاحته የሰውየው ጮለና በላጋው ማለት እኮ ነው ብላችኋል እናንተ قوته وجزالته ወ- ቁወቱ በለው ኃይልነቱና ወጀላቱ በለው እ جزالته ወጀላቱ በለው መፈልፈሉ በለው መፈልፈል እም ፈልፍሉ ንግግሮቹን ያወጣል። እንደውም ለዚህ ከአረፍተ ጋር የሚ አረፍተ ጋር አረፍተ ነገር ጋር የሚሄዱን ንግግሮቹን መርጧል ጀዛላ አድርጎ ኧረ ሰውየው እንደው ዛሬ አረፍት ነገሩ እይ እንደ እሺ ላ ታዕጀል ፊ تعجل فيه ጀዛላ ያው መፈልፈል ማለት እኮ ነው አይ حتى تنظر شوف يتكلم بكلمات فصيحة وجملة مركبة عندهم نققروا عرفتنا قروا فلا تسأل فاعل بيبوتا مفعول بيبوتا ماضيهم في مكانه أرى أفعل الناس خاوس الناقر سوي ولا لا عنده مبتدأنا خبرهم فلا عنده زاري هي كيت من متأفلال إيش إيه وتعرضه على الكتاب لا تعجل فيها تتنظر اسكم متملك ما تكون وتعرضه اسكم تعود ادرس هل الكتاب اسكم تمزن ما تكون السنه الجل. الكتاب والسنه وتنظر من قاله هل هو فقيه ام ليس بفقيه اسكم تدرس حتى تسال اهل العلم عنه ما السكر ها ما السكر طيب قال አሉ ኢትዮጵያዎች ፈቂዎች አሉ ጠይቃለ ይህ ንግግሩ አስለን አለው እንዴ አንተ ከጅሃሎቹ ጋር አትከራከር من لم يعرف منهج الكتاب جاهل ነው نعم امم ماشي وتنظر ماشي. هل قاله أحد مم. من السلف ايوه እነዚያ ታለ እሺ أم لم يقله امم ብሏል ወይ አላሉም ብለህ ይሄን ማለት አለበት وهذا ما, ما حذرت منه مرات እኔ ደግሞ ዝም ሁል ጊዜ ደግሞ ሲያስተምር በሁሉም ትምህርታዊ መግለጫ ላይ ደግሞ አስጠንቅቄ ነበርኩ امم أقول እላለሁ አሁንም ዛሬ ላ لا ትሕዲቱ تحدثوا- እጅትሃዳትን لا تحدثوا ላ اجتهادا- ትሕዲቱ لا لا تحدثوا ላ اجتهادات ትሕዲቱ ይላል አንተ أي لا تحدثوا ላ ትሕዲቱ አይዋ እንዳ እንዲከሰት እንዳታደርጉ ምን ማለት ነው በአማርኛ እንዲከሰት እንዲመጣ አታደርጉ አትፍጠሩ ማለት ነው አትፍጠሩ ብቻም ሳይሆን ያው አትፈልስፉም ናም ወላአለ እንደዛ ነው አትፈልስፉም አዳዲስ ደግሞ ጥረቶችን አትፈልስፉ እሺ وآراء ወይ አንዳንድ አራዎቹን ሀሳብ ማለት እኮ ነው أقوالا እሺ ይቀራረባሉ ወዒባራቲን ንግግሮቹን ለም ትስበቁ ኢለይሃ ኢለይሃ ማንም ከዚህ በፊት ሰለፎች ያሉን እናንተን ያልቀደሙትን ዝም ብሎ ከራሳችሁን ቃዒዳውን መሰረታዊ ነገር ታደርጉ ዝም ብላችሁ አማርኛ እናውቃለን ብላችሁ ክታብ ደግሞ አታዘጋጁ ካዘጋጃችሁን ደግሞ ከኪታብና ሱና ማሆን አለበት አገራችን ደግሞ ያኺ በዚህ ላይ አክተር ማ ትጡ الكتب الآن በአማርኛ ታትሞ ይሞጣ ነው يتاوقونه ولقد رأيت أنهم أمرنهم بالاقم بني لا ينبالوا والله ليس فيها خير إلا تملك تستي من مؤلفها من مؤلفها الزقاجي من من بروفيس زكي من دكتور يوسف القرداوي من بروفيس منو إيه دكتور زكي منو ذاكر منو عايد القرني አይደል ነ- ዶክተር ዛኪር ማን ነው ዛኪር ናይክ ነኪን نايك እም ቁልና ጃሂል እኮ ነው ብለን በላ ተነስቶ የለም ዛሬ አመት እዚህ ላይ ጃሂል ነው ወላሂ ቁልቱ ነው በክታባይ ያለ እዛ ላይ ያላዩት ርሳላ ላይ ያያችሁ እንደሆነ فدكتور دكتور ملالو تي دكتور الهندي والذي يسمى بذاكر نايك جاهل مبتدئ ብያለሁ እዛ ላይ ፈልጉ ልጆች ላይ ዘንድ بالانس تنبرو امم كعيد القرني ويوسف القرضاوي طعام هذه الامه بيا لو زلاي يلم يا يا ياچو مچم بلا تنستو لعرض مچم قال القرى من جيل مرتد قيس معتزله خوارج قالوا ما قالوا الحمد لله سلامنا هنا والله سلامنا وري مزان قال ما يبوتا يتنفسال اهون سلامنا والله امم سلامنا አለፍሱና አላህ ኸይር ያሰመን እንካነ ቢቋል ትክክለኛ ከመስረጃ ጋር ያለውም ካደነቀው ጥሩ ነው። እሱም ብቻ የሚያደንቅ ከሆነ ላለፊ የሆነ ነገር አለበት። ሰው ንግግሩ ደግሞ ይሄ ነው። ላለ ዶክተር ሳሌ ስለሱ እየተናገረ እነሱ ስለዚህ ሰዎች እየተናገሩ ነው። እሺ እ ገና ሰዓትን እንገነዩ ሰዓት አዳጋ ሰዓት ጃ የማፍ አጋሳ ሸኒት ተኩል የማፍ እስከ 6 ሰዓት ምናምን ወይ አምስት ሰዓት ተኩል አይ እሺ፣ እንግዶች ናቸው። ቀራቀራ እሺ ለም ትስበቁ ኢለይሃ ሁዱ አልቁርወተ ምን ሰነድ ጀማዎቹን ካገኘ ነው ሰፋ አድርግ ነው የሚቀራ ወላሂ አማርኛውን ጊዜ ነው ወላሂ ላለም ነው በኦሮምኛ አሁን ማስተማር እያስጠላኝ ነው። እውነት ለምን በሉ እስቲ ጀማ ደግሞ ዝም ብሎ እስትፋዳ አያደርግም። ዝም ብሎ እዛ ሄዶ ካለ ከኢኽዋንይም ጋር ከዛም ጋር እየተዛመደ ይቆማል። ተጣልተን ወስያ አድርገን አንዳንዶቹ እኮ ነው ኢላ ማን ረሒመሁላህ በል እሺ፣ እሹፍ ወዳኑ ሙሐሰሪን ማለት እና እንደዚህ እኮ ነው። አህሉ ሱና ሆነ አሁን ተከበናል። ለው ቁዋ ብንሆን ኖሮ ይሄ አይጮህም ነበር። ደውላ እስላምያ እናቋቁማለን የሚሉ ሰዎች ለምን ዝም ይላሉ? እነዚህ ለምን ደግሞ በነሱ ላይ አይዋ ፍንዳት ምን ነው የምፈነደው ለምን አይጥሉም ነበረ ታዲያ? እሺ እሺ እሺ ለም ትስለቁ ኢለይሃ ሼክ ሳል ዑሰይሚን ምን ይላል እዚህ ላይ ለም ትስለቁ ኢለይሃ በምትል ቦታው ወይዳ ለምስልቅ ከማንኛውም ሰው ደግሞ በምትናገረው ላይ አንተን ካልቀደመ ከዑለማዎቹ ነቅል ካላረከው ያኛን ቃላት እንዳትናገር ይላል نعم بيني وبينهم ሰነዱን واحد አንድ ሰው በመካከላችን አለው በእኔና በሼክ ብንባዝ አራት ሰው አለው ከአራት ሰው ላይ ነው የቀረው ማለት እሺ የለው እሺ لم تسبقوا إليها خذوا القدوة قدوة تسسرون سدو دمو كسلفوت كلام السلفي إيش لو أتيت بشيء لو أتيت بشيء لم أنت دمو أن نجر يجي دمو يمت عندهني በዛ ላይ ማንም ያንተን ያልቀደመው فإنه يكون شذوذا ብቸኛ ትሆናለህ ደግሞ ወኸጠሩሁ አደጋው ደግሞ የበዛ ነው من نفعه አዮ አደጋም ደግሞ የበዛ ነው አደዛ አደጋም ደግሞ በጣም የበዛ ነው ደግሞ ከጥቅሙ አደ- አደጋ የበዛ ነው እሺ ፈከላሙ كلام ሰሃበቲ الصحابة هو እሺ። الميزان እሺ የሰሃቦቹ ደግሞ ንግግራቸው ሁወል ሚዛኑ ሚዛን ነው لأنه هم من تلاميذ كلام الرسول صلى الله عليه الرسول صلى الله عليه የእሳቸው وسلم ተማሪዎቻቸው ናቸው ينظر ወአለይኩም قولهم ሰላም ينظر قولهم في الآية في الآية ማን ነው በዚህ አያ ላይ የፈሰሩ ብለን እናያለን بماذا فسروها بماذا فسروها؟ እንዴት ነው የፈሰሩት وفي الحديث اي حديث ላይ ደግሞ እንዴት ነው የሸረሁት لماذا شرحوه أفضل ما يفسر به القرآن القرآن بالقرآن أي القرآن بقول بال- بالحديث والقرآن بقول الصحابة والقرآن بقول التابعين والقرآن بقول باللغة العربية واضح نو براء አይደለም ራእይ የሚፈለገው እንደ ተፍሲር ሰይቁ ተፍሲር አይደለም ጋዜጠኛ ነው ይሄ ጋዜጣ ነው ይሄ ሰይድ ቁጥብ እንደና طيب ተፍሲር ራእይ እንደ ለምሳሌ አሁን አልይ ሳቡኒ አሁን ለምሳሌ ራእይ አለበት አንዳንድ ቦታ ጥሩ ነው ተፍሲሩን አም ራእይ አለበት ተፍሲር المنقول እንደ እብነ ከቲር እንደ እብነ عطية እንደ ኤስር ተፋሲር አቡበከር ጃብር አልጃሪ አልጄሪያዊ እም፣ ሰውየው በጣም አደገኛ ነው ማሻአላህ አይዋ ተፍሲር ብ- بكلام علماء السابقين تفسير إمام السيوطي لمثاله الدور الدور المنثور في التفسير بالمأثور هي በጣም ጥሩ ተፍሲር ነው ማሻአላህ ነዚህ አማ ተፍሲር ዝም ብሎ በየቦታው ይሄ ሼክ ላይ ያስቀምጧል በአማርኛ እንደዚህ ብሎ የሚናገሩት ማነ ማድሪ እሺ የለም የአልጄሪያዊ ሰውዬ እንዴት ነው? ها شيخ أبو بكر جابر الجزائري إنا لله وإنا إليه راجعون لا يسأل يا أخي أبو صاحب المنهاج من المنهاج المسلم يملو أي كتاب لهم أي ساتشونو أي سر التفاسير يساتشونو የመዲና ኢማም ነበር إمامنا آه، ያስቀራሉ አሁን አይ አሁን ሸምግሎ አለ አሁን በዚህ ማታ ላይ ነው والله أعلم موت المهم لا تسأل يا أخي عالم في الأمة 40% من منهج السلف الجيريا ውስጥ ነው ሰምታል 40% سعوديان تو سعودية الغث والسمين ጥሩም መጥፎም አንድ ነው ቆሻሻም ሁሉም አንድ ነው ሳዑዲያ ውስጥ አይታወቅም في الجيريا في الناج ما في الجيريا መቶ ከመቶ አርባ ነው ሰለፎቹ ታ- ሰምታል ይሄንን ለይስ هذا ወሬ አይደለም የተረጋገጠ ነው እም እንዴት ነው قرأوا على شيخ المان ነው አልባኒ ዋላ ሼክ ሳል ኡሰይሚን ዋላ ሼክ ቢንባዝ አገራቸው ተመልሶ አሁን እያስቀሩ እኮ ነው 40 ቢልሚያ ናም አርበኢን ቢልሚያ እኳኖች ቦታ ይህን ያህል የሉም በገጠር ሀታ ገጠር ስትመለከት የሳዑዲ አሁን አይታወቅም መላይሽም እሳቸው እናታቸው እና ወሎ የወሎዊ ናት አንተ ካነ ኡሙሁ ካነት ኡሙሁ እንደዛ ይላሉ እብነ አይዋ እንደዛ ይላሉ ታሪክ አልሑብሻን ምንድን ነው ታሪክ እንትን አለው ታሪኩ ልሑብሻን አለው የለም ይበቃል آه، بماذا شرحوه بماذا فسروه ايش وفي الحديث بما بماذا شرحوه بمن يشرح يجلسوا يبراروت تأخذ من, كلام وتفسير لأنهم أقرب للحق لأنهم أقرب إلى الحق ممن جاء بعدهم جاء بعدهم من أي شيء ليلوك دمو يا بيدان عمتوت إني من نعمتوت لأنهم تلاميذ الرسول صلى الله عليه وسلم وسمعوا التأويل وسمعوا التأويل والتفسير تفسير وتقال الله تأويل وتقال الله إيه؟ تأويل ወይ ታዊል لعن الله قاتل الله التأويل ሁል ጊዜ ደግሞ ወደ ታዊል የሚሄዱትን አላህ ደግሞ ይረግማቸው እኛ ደግሞ ለማዎቹ ነው እንደዛ አሉት አላአቱላህ ለዛሊሚን طيب لم تأويل ማለት إذا كان بمعنى المنقول ከሆነ ታዊል ተፍሲር ይባላል وإذا كان تأويل ከሆነ ሌላው ትርጉም ማስጣት ማለት እኮ ነው إن الله استوى የሚለው استولى እም ምን ነው በአማርኛ استولى ማለት እ? ማ- ማ- ማ- ማ- መቆጣጠር ማለት ነው አለ ያ ደንብላ በለሽ من الرسول صلى الله عليه وسلم وتلقوه አይዋ የ- የተቀበሉት ማለት እኮ ነው የተለቀው የወሰዱት የተቀበሉት فهم أقرب الناس إلى الحق ولا عبرة بقول من يقول ولا عبرة بقول አታስታውሉ من ደግሞ يقول. ዝም ብሎ ሰው የሚናገር በሳቦች ላይ إن الصحابة ላ عبرة بهم ብሎ የሚናገር ሰው ደግሞ እንዳትቀበሉ هم رجال ለሰሃቦች ደግሞ ምንም አታስታውሉ ብሎ የምናገር ሰው እነሱም ወንዶች ናቸው። ለእነሱም ደግሞ ሀሳቦቻቸው አላቸው። እኛ ወንዶች ነን፣ ለእኛ አፍካር አለን ብሎ የምናገር ወዘመኑ የተገየር ብሎ የምናገር ሰው እንዳሰሙ እነሱም ደግሞ ፍክር ሀሳብ አላቸው፣ እኛም ሀሳብ አለን። እነሱም ወንዶች ናቸው፣ እኛም ወንዶች ነው ብሎ የምናገር ሰው ናህኑ ሪጃሉ ወሁም ሪጃሉን ብሎ የምናገር እንዳትቀበሉት እያሾፉ ነው። ዘመን ደግሞ ተለውጣል አይ እነሱ አሁን የሉም እኛንን ወንድ ብለው የሚናገር እሺ በል ፈዲኑ ባቂን الدين በለው باق إلى أن زي تقوم لا قبلتها؟ الساعة. آه. طيب እሺ ፈዲኑ لا تقوم الساعة እሺ ولا تغير تغير الزمان تغير الزمان ዘመን በመለወጡ ደግሞ አይቀየርም ዲን وهو ሻምሉ شامل الزمان والمكان والمكان ለዘማንና ለጊዜው ከጊዜያዊና ከጊዜና ከዘመን ጋር የሚሄድ ነው ሻመል ማለት ያጠቃላለም እዚህ ላይ የሚሄድ ነው ባለው እዛ ላይ የሚሄድ ነው ባለው እዛ ላይ وإنما الذي يتغي- يتغير እሺ وإنما الذي يتغير ነገር ግን የሚለወጥ ምንድን ነው አልኢጅቲሃዱ በሸሪያ الاجتهاد البشرية የሰው ጥረት ነው የሚለዋወጠው አለቲ التي ቱቅጢ ወቱሲቡ تخطئ وتصيب አንዳንድ ጊዜ የምት- የምትሳሳት አንዳንድ ጊዜ ደግሞ የምትገጥም ማለት እኮ ነው أما الدين فلا نفس نفسه يتغير لا, يتغير فلا يتغير فلا يتغير أي لوطه لأنه سار لكل زمان ولكل مكان إيش لأنه تنزيل من حكيم حميد من حكيم حميد ولهذا يوصون ولهذا يوصون سلفوت سلفوش لذي كونوا أيوة أنا ولا ما وش لذي كونوا صيام ما دربوت عليكم بالكتاب والسنة بفهم السلف الصالح لا تهرث لا تهرث أتفلسف دم وتمطى فهما من, عندك, أو من عند الآخر متأخرين عند المتأخرين أيوة، كذي كان متأخر توش ما تكونوا كان ما تم في تعلفوا كابن عربي كان زي من أمن أي مشايخوش تبلو يتطرروا أي شيء الخير في اتباع السلف والشر في اتباع الخلف ايه ايه الخير في في اتباع السلف والشر في بعض اتباع الخلف ولو في بعض ولو شر كالكون الشيخ بن باز ان الشيخ صالح تيميه قالوا ايش قوله او احد من العلماء من العلماء ايه قاله احد من العلماء المعتبرين أي قال የምታስተውሉ بعض ለማዎች ካሉ العلماء ማንኛው ለማ አይደለም አይ ማንኛው ለማ አይደለም ሙዕተበሬ ነው የምታስተውሉ ማለት እኮ ነው من الأئمة الذين يسيرون الذين يسيرون على منهج صحابة رسول الله الرسول صلى الله عليه وسلم لأنهم الرواة زقابوش ناتشو الصحابة وصحابتهم الرواة عن الرسول صلى الله عليه وسلم والرسول من الله عز وجل ليش ايش آه. قوله فإن أصبت فيه أي إذا وجدت سبحان الله والله ما شاء الله ايش إذا وجدته موافقا لقولهم فتمسك به لقول المنهج السلف الصالح ما تكونه قوله ولا تجاوزه ولا تجاوزه لشيء قول السلف ايش ولا تجاوز قول السلف لرأي فلان وفلان وفلان لمن جاء بعد من እንዳትሆ جاء ማለት እኮ بعده. ነው ሰው አታሳልፈው ለዛው ዝም ብሎ ደግሞ ሙብተዲአን አግኝተን ለሱን ቃል ለመያዝ ብለ የሰለፎቹን ቃል አታሳልፍ እሺ እንዳይመልጥህ قوله ولا تختر عليه شيئا فتسقط في النار ولا تختر على ما جاء ولا للسلف تختر شيئا على ما مما عن جاء السلف به مما جاء به እንዳትመርጥ ማለት እኮ ነው ከክታብና ሱና በላይ የሙታክርቶቹን ደግሞ አይዋ ቢድዓዎቹን እነሱን ደግሞ እንዳትመርጣቸው እሺ فتسقط في النار أي في الضلالة لأنك خالفت طريق الجنة الجنة وطريق الجنة هو ما وطريق عليه الجنة هو ما عليه الذين أنعم الله عليهم من النبيين والصديقين الصديقين والشهداء والصالحين وحسن أولئك رفيقا أيوة قال مع من المرء مع من بلو النبي صلى الله عليه وسلم سلم حديثون قاب قاستي فزالا نناقر ايش الله هاي قوي አይደለም بل قرآن ጨርስ እስቲ እንትና هذا هو بلو እዚህ هذا درسنا هو بعضهم. طريق الجنة امم وما خالفه وما خالفه فهو ከዚህ ውጭ طريق ያለው النار. ደግሞ የጠሪቅ النار ነው والله جل وعلا እም يقول وأن هذا صراطي ومن مستقيما جماعة برهان فاتبعوه እሺ እ وأن هذا صراطي مستقيما فاتبعوا ولا فاتبعوه تتبعوا السبل ولا تتبعوا السبل فتفرق بكم عن سبيله وأن هذا هو المنهج الصحيح ما تكون يقول إمام أبو الشاطبي رحمه الله موافقات من الآل ولا تتبعوا السبل منه ولا تتبعوا البدع والشبهات ولا تتبعوا البدع والشبهات الآل سبل مالت بدعنا أيوة شبهات سميتها بنقر اندات تكتلوا الآل ايش بل سبيل الله واحد بلو سبيل الله واحد أما غيره فهي سبل أما غيره ብዙ فيس- ጥ- መንገዶች ማለት ብዙ መንገዶች ጎዳና ያለው ማለት እኮ ነው። ይሄ በዚህ የሚያስወጡት ምን ነው ይሄ መሻላኪያ ምናምን ብዙ መሻላኩ መሻላካቾ መሻላካዎች አሉ የሚያጣሙ ማለት እኮ ነው መሻላካ የሚል መጥፎ ነገር መስጠ አያይም ወይም በዛ ጋር ከሴቶች ጋር ይጋጫል ሰፋ ጎዳና የሚሄድ ደግሞ ሰው ይለኛላል ሴቶቹን ሊያናገር ከፈለገው እዚህ እኔ ደግሞ ሀተን ለዲን ሳይሆን ለሀያይም ደግሞ ቢያናገራቸው እዚህ ሜዳ ሰው ይለኛላል አማ መሻላካ ውስጥ አይዎ ብታይ ምን ማንም አይለኝም ይላል በል እሺ ልዳይ እሺ ሁሉ ሸይጣን ለሁ ሰቢሉን ወለሁ ና እንደዛ አለው ሱቡል ማለት አይዋ ሸይጣን ደግሞ መንገድ አለው ደግሞ ሰቢል ማለት መሿለኪያ አለው እሺ <coughs> ወለው ጠሪቁ ምን ሸያጢን ልኢንስ ወልጅን ከሰውና ደግሞ ከጅንም እንትን አለው ፈጥሩቁን ከቲረቱን ብዙ መንገድ አለው ብዙ መንገዶች ናቸው ቱቁ ምን ቱቁ ያወርዳሉ ያጠፋሉ በለው እዛ ቱቁ የሚለው ያጠፋሉ በለው من يسلكها في خير እዛ ውስጥ የሚ- ሐይረትን። የሚገባውን ሰው ደግሞ ያጠፋሉ ፊ ፊ ሒረትን ደግሞ ፊ ገፍለትን በለው እም፣ ሂራ ማለት እሺ ምንድን ነው የተምታተበት ምንድን ነው እሺ የተምታተበት ግራ የገባው እሺ ላኪን الصراط المستقيم لكن الصراط المستقيم واحد ليس فيه اختلاف بلو واحد ليس فيه اختلاف ولا تضيع إذا سلكته أبدا ትክክለኛ መንገድ ደግሞ ምንም እክትላፍ የለበትም ዝም ብለህ ከርክበት ደግሞ አጠፋም ወላ ተዲ አጠፋም ደግሞ ትክክለኛ መንገድ ከርከው ጎዳና ነውና መጥፎ ነገርም እያየ ነው የምትሄደው ዋضح ነው ግን አንዳንድ ብሎ ቁርጫ መንገድ ደግሞ የተቆራረጡ መንገድ የሚገባ ከሆነ ወይም ትገደላለህ ወይም መጥፎ ነገር ታያለህ طيب እዚህ ላይ የላ ቤተ ጀማ ነበው ወጣ ለማር ነጀናቲ ነመት ጥንቃቄ ነው እሺ እዚህ ላይ ወመን ዩጢዕ ምንድን ነው ቁርአን እዚህ ላይ ወመን ዩጢዕ ረሱል ፈቀድ ፈቀድ ምን ነው ፈቀድ አጣ- ላ ወመን ዩጢዕ ረሱል ትንሳ ነው من يطع الله ورس ورس ورسوله فأولئك مع الذين أنعم الله عليهم من نبيين أنزلت هذه السورة مع صحابي የሆነ ሰሃቢ አንድ መጥቶ ነበር ለዛ ነው አሁን እንትና እዚህ ጋር ያቆም ነው ቃለ ነቢዩ ጋር መጥተው ዛሬ አንተን እያየን ነው በአዱንያ ላይ ከናፈከን ደግሞ መተን እንዘይራለን ከሞተን በኋላ ደግሞ እንደውም ጀነትን የምንገባ ከሆነ ያንተ ደረጃ ከኛ ይበልጠናል እንዴት እንሆናለን ስለው አልመርኡ ማዕማን አሀባ በሚሉት ሰውየው በሚወድ ሰው ጋር ይነሳል አይዋ ሀይዞ አሉት መዓ ስዲቂነ ትነሳለ እውነት ተናጋሪ አንዓም አላሁ ማለት ከሰሃቦች ጋር ትነሳለ ማለት እኮ ነው ምን ነብይነ ከነዛ ጋር ነው አላህ የሚያነሳው ወስዲቂን እውነት ተናጋሪዎቹ ማለት እኮ ነው ወሹሃዳ ትክክለኛ በጂሃድ ላይ ሞቱ ወሳሊሒን ደጋጎች ጋር አላህ አንተን ያነሳል ወሐሱና በጣም ደግ ጥሩ ሆነ ኡላይ ከረፊቃ ከነዚህ ሰዎች ጋር መነሳቲ በጣም ጥሩ ሆነ ማለት እኮ ነው አልመርኡ ማዕማን አሀበ ሙብተዳን ከወደድኮ ከነሱ ጋር ትነሳለህ ትነሳለህ ላ መሐላ ላ መሐላ ኢያዘን ቢላህ وصدق رسول الله صلى الله عليه وسلم ኡስታዝ ኪታቡን ኧረ ዛሬ እንዴት አድርጌ ቤት ደውሉልኝ ወላሂ የትኛው ክታብ ያኛው ነው ዙልሂጃው ነው ዘመኑ አምን አምን ነበር የሆነ አንድ ክታብ ምንድነው ሀውለ ሰለፍያ የሚለው ፈትዋ ያለው መንሀጅ ሰለፍያ ፈትዋ ሀውለ ሰለፍያ ተዝኖ ኪታብ አሉት በዛ ዙሪያ ተዝኖ አይ እመለሳለሁ እንደማ ከወስተር ኮነ ደግሞ በቃ እሰጣለሽ። ያኛውን ደግሞ ቆይ እስቲ አሁን እስከ አስር ትቆያለህ እዚህ። እኔ አሁን ከደርስ በኋላ እንትን አለኝ ሌላ ቦታ በጣም ከባድ አጃ አለኝ። አሁን ትቼ እየተቀመጥኩ ነው።